ጉዳዮች ይኖራሉ ወደፊት እና ስለዚህ ይሄ መድረክ በሰፊው የምንገለገልበት እንደሚሆን ተስፋ አለን። የዙም ስቱዲዮ በሰርቪስ በመስጠት ደረጃ እጅግ በጣም የተዋጣለት እና ግሩም የሆነ መድረክ ነው። ነገር ግን አንዳንድ ጊዜ በተለይ መጀመሪያ አካባቢ ለሚጠቀሙ ሰዎች ትንሽ ያደናግራል። ነገር ግን በደንብ ሲለምዱት በጣም effective የሆነና በጣም ጥሩ የሆነ መድረክ ነው። ስለዚህ አንዳንድ ጊዜ በሚቋረጡ ነገሮች ሰበብ ይህን ዙም ግልጋሎቱን መግፋት የለብንም። የተለያዩ ሙከራዎች፣ የተለያዩ ስቱዲዮዎች፣ የተለያዩ አይነት medium ኦች አሉ። ከዛ ውስጥ ዙም እንግዲህ ለተለያየ አይነት ግልጋሎት የሚመረጥ ነው እና ለዚህም ነው ይህ መድረክ በዋናነት የዙም ስቱዲዮን የመረጠው። ኤልያስ I think የመጣ ይመስለኛል። እንኳን ወደ አዲስ ምዕራፍ የመወያያ መድረክ በድጋሜ መጣችሁ ልበል። አዲስ ምዕራፍ ለፍትህና ለእኩልነት የመወያያ መድረክ ባለፈው ሳምንት officially በየሳምንቱ የሚያስተላልፈውን ፕሮግራም እንደሚጀምር አሳውቆ ነበርና በዛም መሰረት ዛሬ የመጀመሪያው የውይይት መድረካችን የምንከፍትበት እለት ነው ኦፊሻሊ ማለት ነው ዛሬ እንደ ርዕስ የያዝነው በወቅታዊ ጉዳይ ላይ ለመነጋገር ነበር እና ያለ በቂ አመራር የሚደረጉ ህዝባዊ እንቅስቃሴዎች የአምባገነን ስርዓትን ሊጥሉ ይችላሉ ወይ የሚል ነው እና እንቅስቃሴዎች ውስጥ ስኬታማ የሆኑ ዘንድ ከወዲሁ ምን ቢደረግ ይበጃል የሚል እና ሌሎችም ርዕሰ ጉዳዮች በውስጡ ይዟል። እንግዲህ በሀገራችን ታሪክ የሰላማዊ ትግል ወይም አመፅ አልባ ትግል አዲስ ነገር ነው። ከዚህ ቀደም ተደርጎ አይታወቅም። ማለትም እስከ 2011 ሙስሊሙ ማህበረሰብ ህገ መንግስታዊ የሆነውንና ሀገሪቷ በዓለም አቀፍ ቻርተሮች የፈረመቻቸውን የሰው ልጆችና የዜጎችን መብት የሚያስከብረውን ዴሞክራሲያዊ መብት ጥያቄ በማንሳት አራት አምስት ዓመታት ገደማ ሙስሊሙ ማህበረሰብ መታገሉ የሚታወስ ነው። በዛም ብዙዎቻችን አንቀጽ 11 እና አንቀጽ 27ን በብዛት የሸመደድንበት ወቅት እንደነበረ ይታወሳል። ለመጀመሪያ ጊዜ ማህበረሰቡ ህገ መንግስቱን ከአንቀጽ 39 ውጪ ያወቀበት ጊዜ እንደነበረ የምናስታውሰው ነው እና ያ ሰላማዊ ትግል ዛሬ ደግሞ ከሶስት ዓመት በላይ ያስቆጠረውን የኦሮሞ ወጣቶች እንቅስቃሴ ያንን እግር ተከትሎ የመጣበት ሁኔታ ነበር እና እንግዲህ ድምፃችን ይሰማም ወይም ሙስሊሙ ማህበረሰብ የሃይማኖት ንቅናቄ ወይም የሃይማኖት ጥያቄዎችን ህጋዊ ለጅትመት የሆኑ ጥያቄዎችን ባነሳ ሰዓት መንግስት የሚገባውን በጎ ምላሽ አልሰጠም። ያ የተለመደ የስርዓቱ ባህሪ ነው። ሁሉም አምባገነናዊ ስርዓት በእንደዚህ መልኩ ነው የራሱን ውድቀት የሚያፋጥነው እና ያ በሙስሊሙ ማህበረሰብ ተነስቶ የነበረው ትግል ውጤት መንግስት ያዳፈነው ቢመስለውም ነገር ግን የኦሮሞውን ጥያቄ አስነስቶበታል። ያም ሰላማዊ ትግል እንግዲህ ዛሬ ደግሞ የደረስንበት ደርሷል። ዛሬ ከመሬት ጥያቄ ወደ መንግስት ይለውጥ ጥያቄ የተሸጋገረበት ሁኔታ አለ እና ይሄ የሰላማዊ ትግል ወይም አመፅ አልባ ትግል ብዙዎች ጠበብቶች ወይም በፊልዱ ላይ ያሉ ሰዎች የተሳካ ነው፣ አንድን አምባገነን ለመተካት የተሳካ ነው የሚሉ አሉ። ነገር ግን አምባገነኖችን ማስወገድ የመጀመሪያው የቤት ስራ ይሆናል። ነገር ግን ዲሞክራሲ ይመጣል ተብሎ በእርግጠኝነት በዚህ ለውጦች ወይም አምባገነን በመውረዱ ጋራንትድ አይደለም። ነገር ግን በመሳሪያ ከመጣ በጦርነት ታግለኸው አሸንፎ ከመጣ አካል በሰላማዊ ትግል የሚመጣ ለውጥ ለዲሞክራሲ በጣም የቀረበ ነው የሚሉ አሉ። ነገር ግን እነዚህ ሂደቶች ዲሞክራሲ በአንድ ቀን የሚገነባ አይደለም፣ ሂደት ነው። ያን ሂደት ግን ከሚያደናቅፉ ነገሮች ወይም ደግሞ ለዛ ሂደት ስሙዝ የሚሆኑ ነገሮች ምንድን ናቸው የሚሉትን መቃኘት ያስፈልጋልና ለዛሬ ያለ በቂ አመራር የሚደረጉ ህዝባዊ እንቅስቃሴዎች አምባገነን ስርዓትን ሊኒዱ ይችላሉን የሚል ጥያቄ አዘል ነው። አዲስ አዲስ ምዕራፍ ዛሬ የመጀመሪያው እንግዳ አድርጎ የሚያቀርበው እንግዲህ አቡ ኢምራንን ነው። አቡ ኢምራን mic ውሰድ። ሰላም ለሁላችሁም። ዛሬ በመድረካችን ላይ ውይይታችን ተሳታፊ ለሆን በመገኘታችሁ እጅግ በጣም አመሰግናለሁ በመድረኩ ስም በእለቱ ያለንን ርዕስ አስተናባሪያችን አስተዋውቆልናል እኔ በስክሪኑ ላይ ያካፈልኳችሁን ርዕስ ለመዳሰስ ሞክራለሁ ይታያል ርዕሱ በስክሪኑ ላይ ይታያል ይታያል እንግዲህ በሶስት ጥያቄዎች ቀርበዋል ርዕሱ ሶስት ሰፋፊ ጥያቄዎች ናቸውና ዛሬ በተሻለ መጠን አንድ በአንድ እያየናቸው እየተወያየንባቸው እንዳለን። የመጀመሪያው አንድ ህዝባዊ እንቅስቃሴ አምባገነን ስርዓትን ያለ በቂ አመራር ልጥል ይችላል ወይ ነው። እዚህ ጋር ለሁለት ከፍያዋለሁ ይህንን ጥያቄ ራሱ። አንደኛ ህዝባዊ እንቅስቃሴ ፍሬያማ ሊሆን ሲሆንና ስኬት ሲኖረው አንድን ያቀደውን ያነጣጠረበትን አምባገነን ስርዓት ይደመስሳል። ስለዚህ ስኬታማ ለመሆን ምን አይነት criteria ዎች አሉት? በውስጣዊ ወደ ውስጡ ስንመለከት ማለት ነው። ይህ internal የሆነው ገጽታው ነው። ሁለተኛው ደግሞ እንደ ባላንጣው አድርጎ የሚመለከተው ሊያስወግዶ የምፈልገው አምባገነን ያለው ጥንካሬ ምንድን ነው? ደግሞ ሌላ ገጽታ ነው እና መጀመሪያ እነኚህን element ኦች ነጥሎ ማየቱ የመጀመሪያውን ጥያቄ ለመመለስ ያስችላል አንድ ህዝባዊ እንቅስቃሴ ስኬታማ ለመሆን በርካታ ነጥቦች ቢኖሩም አንዳንዶቹን አለፍ አለፍ ብዬ ለመግለጽ እሞክራለሁ አንደኛው ሰፊ ህዝባዊ መሰረት ስኖረው ነው እንቅስቃሴው በርካታ ህዝቦች የማህበረሰብ ክፍሎች የኔ እንቅስቃሴ ነው ብሎ ሲገዙት ለእንቅስቃሴው ሊፋለሙ ህይወታቸውን ሊሰዉ ቆርጠው ስነሱ ስኬታማ ይሆናል። አሁን በሀገራችን ያለውን ሁኔታ ከተመለከትን መንግስት ሲጀመር ጥቂት በውጭ ኃይሎች ተወናብደው የተነሱ ጸረ ልማት ኃይሎች ናቸው ይህንን እንቅስቃሴ እየገፉ ያሉት የሚል አስተያየት ሰጥቶ ነበር። ከዛ በመቀጠል ግን ነገሩ ሰፍቶ ሀገሪቱን ከዳር እስከ ዳር ሲያዳርስ በተለያየ interval ማለት ነው ያኔ ደግሞ ይህንን መድገም አዳጋች ስለሆነ አይ የስርዓቱ ውጤት ነው ስርዓቱ የነበረው achievement ያሳየው ያስመዘገበው ውጤት በትክክል ለማህበረሰቡ እንድዳረስ ስላደረገ ስላላደረገ የዛ ፌለር ነው አለ እዛ ላይ ጋለዋለው ግን ዘልቆ እና አሁን ደግሞ ትንሽ ትንተናውን ገፋ አድርገን ያንን ሁኔታ እንመለከታለን ማለት ነው ይህ በመንግስትም እንኳ ሳይቀር እየተደረገ ያለው እንቅስቃሴ ህዝባዊ መሰረት ያለው ሰፊ ማህበራዊ መሰረት ያለው መሆኑ ተቀባይነት አግኝቷል። የቀድሞው ጠቅላይ ሚኒስትር እንበላቸው ያው በመልቀቅ ላይ ያሉት ጠቅላይ ሚኒስትራችን አቶ ኃይለማርያም እስከ 65 percent የሚሆነው የህብረተሰብ ክፍልን የወከለው ወጣት concern ያደረገ የዛን የልብ ትርታ የሚያንጸባርቅ ችግር ነውና ሊፈታ ይገባል የሚል መግለጫ ሰጥተውናል። ባለፈው ጊዜ የአራቱ ድርጅቶች ማዕከላዊ ኮሚቴ በተሰበሰበበትና በጣም tough የሆኑ discussion ኦችን ባደረገበት ጊዜ የመጨረሻ መግለጫ ሰጡ። እንግዲህ ይህ እውቅና ያገኘ ነው ማለት ነው። ሰፊ የሆነ ማህበራዊ መሰረት ያለው ነው። ይህ አንደኛውን criteria ያሟላል። ሁለተኛው ስርዓቱ የዚህንን አካል ጥያቄ ህጋዊ ነው አይደለም በምለውን ማህበረሰቡን እንዳስማማበት ለማድረግ ይሞክራል ግን ታላላቅ ባለስልጣኖቹ ሳይቀሩ ጠቅላይ ሚኒስትሩ ሳይቀሩ ህጋዊ ጥያቄ ነው ያነሳው ወጣቱ ሊጠይቅ የሚገባውን የመብት ጥያቄ ነው ያነሳው ትምህርት እድል ነው ከፍተኛ ትምህርት ጨርሶ የስራ እድል አላገኘ በቤተሰብ ስፋት ምክንያት የእርሻ መሬት እየጣበበ የሄደበት የአርሶ አደሩ ማህበረሰብ ወደ ከተማ ፈልሶ በመጣ ጊዜ ሌላ የስራ ዕድል አማራጭ አላገኘም። በርካታ ማህበራዊ ችግሮችን መፍታት አልቻልንም ባቀነው በምንከተለው ኢኮኖሚ ፖሊሲ እና ይህ የእኛ ችግር ነው። የአስተዳደር ግድፈትም ስላለ የመልካም አስተዳደር ግድፈት ስላለ በተለይ ይህንን ችግር ለመቅረፍ አልቻልንም። externalize ማድረግ አያስፈልግም ተገቢ ነው ብሏል ይሄ ደግሞ ጥያቄውን ሌጂትሜት ያደርገዋል ማለት ሁለተኛው በጣም ትልቁ ኤለመንት ሌጂትመሲ ነው ጥያቄው ህጋዊነትን ማግኘቱ ነው ይህ የሚያገለግለው አንድ ጥያቄ ህጋዊ ከሆነ ሌላኛውን ይገዛዋል በመንግስት አካላትም ውስጥ ይህንን ህዝብ ለማፈል የተዘጋጀው ሀይል እንዴ መብቱን እኮ ነው የሚጠይቁ ምሉ ስለሚሄድ መንግስትን እንዲህ አይነት ጥያቄዎችን ለማፈን ያዳግተዋል ችግር ይገጥመዋል ማለት ነው ይሄ ሁለተኛ ባህሪዩ ነው። በሶስተኛ ደረጃ የምታየው እንግዲህ አሁን ሌጅትመሲ ነው ብለናል። ይህ ከመንግስት አካላትም የታዘዙትን እንዳይፈጽሙ የሚያደርግና ቢሮክራቶች ቆም ብሎ እንዲያስተውሉ ህዝብ መብቱን ስጠይቅ እንዴት ህዝባችንን እንገፋለን የምለውን አይነት አቋም እንደወስዱ ስለሚያደርግ ለመንግስት ከፍተኛ ማነቆ የሚሆንበትና ችግር እንድገጥሞ የሚያደርግ state machinery ን paralyzed የሚያደርግ ሌጂትመሲ ነው እና እንዲህ አይነቱ ጥያቄ በዚህ መልክ መቅረቡ ሰፊ የህዝብ መሰረት ማግኘቱ ከፍተኛ የሆነ ነጥብ የሚያስቆጥርለት ነው ለዚህ ህዝባዊ እንቅስቃሴ በሶስተኛ ደረጃ የሚታየው የህዝባዊ እንቅስቃሴው ዓላማ መንግስት ሊያጠለሸው ከምፈልገው መንገድ በማይተናነስ መልኩ ሁሌ አላማው እየተብራራ ለሁሉም አካል ሲገለጽ ይሄ አላማዬ ነው ብሎ የሚታገሉት የህብረተሰብ ክፍሎች ጸንቶ እንዲቆሙ ያደርጋቸዋል። ሌላኛው ደግሞ በጥርጣሬ እና በስጋት ጀኒን በሆነ ስጋት የሚመለከቱ አካላት እያስተዋሉ ዳር ቆሞ ከመመልከት ትግሉን ጆይን እንዲያደርጉ ስለሚያደርግ ይህንን ጥረት ማድረግ እጅግ ተገቢ ነው። ይህ እየተደረገ ነው አይደለም እንግዲህ የእያንዳንዳችን የመገምገም ሚዛን ላይ የሚቀመጥ ነው እና በበኩሌ በዚህ በኩል በቂ የሆነ ስራ አልተሰራም ባይ ነኝ ይህን በዚህ በኩል ስራዎች ቢሰሩ ብዙ ቀዳዳ ይችላል ምክንያቱም ሀገራችን multi ethnic ነች multi religious ነች እና ይህ የማህበረሰብ ክፍል የኔ ነው ማለቱና የተለያየ እይታ ያለው ማህበረሰብ ክፍል ይህ ትግል እኮ እኔንም ይመለከተኛል የምለውን ነገር ማስገንዘቡ ወሳኝነት እንዳለው ታውቆ በዚህ መስክ ስራ ቢሰራ መልካም ነው፣ ግን በቂ በበቂ ሁኔታ አልተሰራም ባይ ሌላኛው የህዝብ ስብጥር ነው። በአንድ ሀገር ያለ ህዝብ ስብጥር እና በዘመናት ውስጥ ያለው ግንኙነቱ የመተማመን ግንኙነት ነው ወይስ የመጠራጠር አንዱ የሚያነሳውን ጥያቄ ሌላው የጎሪጥ መመለከት ነው ወይስ የኔም ችግር ነው ብሎ የሚያይ ማህበረሰብ ነው ብሎንም መመልከት ያስፈልጋል በመናናቅ ነው በመከባበር ላይ የተመሰረተ ነው የሚለውን በማየትም የዚህን ችግር በአንድ አካባቢ የሚቀነቀነውን ችግር ሌላኛው ለምን አልገዛውም የሚለውን ነገር ለማስተንተን ይረዳል እና ይህም ሌላ የምናየው ጉዳይ ነው ሌላው የሀገሪቱ ልሂቃን ስለ ሀገራቸው የሚያስተጋቡት ትርክት ነው። ሀገራችን በጠላት የተከበበች ሴራ ሁሌ የማይለያት ነው የሚል አይነት ትርክት በማህበረሰቡ ህሊና ውስጥ ስላለ ለአንድ ነገር የሚያስፈልግ ጠንካራ መንግስት ነው እንጂ ፍትሃዊ ነው የሚል ነገር concept የለም በማህበረሰቡ ውስጥና ይህ ለጨቋኝ ኃይሎች መደላደል ከፍተኛ ድል የፈጠረና በርካታውን ጊዜ ጨቋኝ ኃይሎች ኤክስኪዩዝ የሚያገኙበትና የራሳቸውን ስርዓት በቀላሉ የሚያሰፍኑበት ብዙ ጋሬጣዎች ሲገጥሟቸው የህዝብን attention ወደ አንድነት ይፈርሳል ወድምሎ በመሳብ የሚከፋፍሉና ወደ ራሳቸው ታማኝ አገልጋይ የሚያደርጉበት ሁኔታ ስላለ ይህንንም ጋዜጣ መኖሩን ተገንዝቦ በዚህ ዙሪያ ተገቢው ስራ ሊሰራ ይገባል ተሰርቷል አልተሰራም እንግዲህ እያንዳንዳችን የመዘኑ በውይይት እናዳብረዋለን የአመራር ሌላኛው የአመራር ወደ ተግባር የሚተላለፉ መርሆች መራግብሮችን በአስተማማኝ መስመር የሚተላለፉና ግልጽነትና አሻሚ ያልሆኑ ፕሮግራሞችን ማስተላለፍ መርሃግብሮችን ማስተላለፍ የአንድ ትግልን ስኬታማነት የሚገልጽ ነው አይሰማም ይሰማችኋል ይሰማል ይሰማል ድምፅ ሰምቼ ነው እና okay ሌላ ሰው mic ከፍቶ ከሆነ ዘጋ ጥሩ ነው ሌላኛው እንግዲህ ቼን ኦፍ ኮማንድ ነው የመርሃ ግብሮች ከአመራር አካል ቪዝብል ይሁን ኢንቪዝብል ግልጽ ይሁን ግልጽ አይሁን አመራር ነኝ ከሚል አካል የሚተላለፉ ማሳሰቢያዎችም ሆነ መርሃ ግብሮች ሰንሰለታቸው ታውቆ የሚሄዱበት ቼን በትክክል ታውቆ ሌላኛው አስመስሎ ለማስተላለፍ በማይችልበት ሁኔታ ሲቀርቡ ለተግባሪዎችም ምንም ችግር በሌለበት መንገድ እንዲተገብሩ ስለሚያደርጋቸው ይህም አንዱ የጥንካሬ የትግሩ ጥንካሬ ክላሪቲ ያሳያል ማለት ነው የሚቀጥለው ነጥብ ትክክለኛ መረጃዎች በቀለጠፈ መንገድ ከ field ወደ ሚዲያዎች መውጣት ሲችሉና ማህበረሰብ የዓለም አቀፍ ማህበረሰብ እንዲገነዘባቸው እንዲያያቸው ሲደረግ mainstream ሚዲያዎችን ለማስተላለፍ እንኳ ፈቃደኛ ባይሆኑ ከማህበራዊ ሚዲያዎች በሚደረግ እንቅስቃሴ የተጣሩ information ኖች መጉረፍ ከ field ወደ ውጭ መጉረፍ መንግስትን ገጽታ በከፍተኛ ደረጃ ስለዚህ በዚህ ያለው እንግዲህ እስካሁን ድረስ የምናየው በጣም ጥሩ አባው ጉዞ እየተጓዘ ይመስላል። ለወደፊቱ ግን እንግዲህ ጠንክሮ መስራት ይጠበቃል ማለት ነው። በስምንተኛ ደረጃ ያስኩት የሚፋለመውን ስርዓት ከህዝብ እንዲነጠል በማድረግ የመረጃ ማድረግና ውሳኔዎቹ እና እርምጃዎቹ በግምት እንዲፈጸሙ ማድረግ የመግዛት ኃይሉ መሻሻል መቻሉን ያረጋግጣል ይላል። እንግዲህ የመንግስትን የጤንነት ተቋም paralyze ማድረግ መቻል ነው። ያም ህዝብ የኔ አገልጋይ እኔ ተቋም ብሎ መረጃዎችን እንዳያቀብል ማድረግና የህዝብን ደህንነት ለሚጠብቁ አካላት ብቻ መረጃዎችን እንዲያቀብ ማድረጉ የትግሉ ስኬታማነት አንዱ ገጽታ ያሳያል። በዚህ በኩል የተሰሩ ስራዎች በቂ ናቸው አይደሉም ጊዜ ይነግረናል እያንዳንዱ ተወራዊ እንግዲህ ውይይት ያዳብሯል ብዬ ገምታለሁ የምቀጥለው የትግል ስልቶች እየቀያየረ ለገዢው አካል የማይመቹ ጉዞዎችን የሚቀምርና resource ኡን የሚያሟለት ምክንያቱም የተለመዱ ትግል ስልቶችን የምከተል ከሆነ አድፍጦ ብዙም ሳይጨነቅ ሊያከሽፋቸው ስለሚችል አዳርትስ የትግል ስልቶችን ባመጣ ቁጥር ግን ራሱ ማላመድ ስላለበት ገቢው አካል እና resource ማሰ ስላለበት በዛ የመንግስትንና የሚቋቋም አካል ሪሶርስ ሊያዳክም ይችላል። ቁልፉ እንግዲህ አሁን የምገልጽላችሁ ነው። የትግሉ ሂደት የተለያዩ ዎች የነበራቸው ስርዓት ተቃዋሚ ያለውን ልዩነታቸውን እያጠበቡ እንዲሄዱ ለማድረግ የቻሉና ፖለራይዚንግ ሳይሆን ወደ አንድ አቅጣጫ የትግሉ የተቃዋሚ ኃይል ወደ አንድነት የሚያሰባስብና ለጋራ ዓላማ ሌላው ለጋራ ዓላማ የሚያደርግ ሆኖ የሚባል ነገር አውቋል አልታየም። አቡ ይምራን አንዴ አንዴ ላቋርጥ። ይቆራረጣል የሚል ኮመንት አይቼ ነበር እና የእውነት የሚቆራረጥ ከሆነ እንትኑን ማጥፋት ይቻላል። ይቆራረጣል ማለት ነው ወይ ፓወርፖይንቱን ማጥፋት ይኖርብናል። ከሁለት የተለያዩ ኮምፒውተሮች ላይ ነው። አዎ እንግዲህ ምናልባት አድማጮች የሚሰማቸው ከሆነ ችግር አይኖረም። አልያ ግን ምልክት ስጡን please የምታደምጡ admin ኖች PowerPoint ኡን ያጥፋውና ዝም ብሎ ያቅርብ ይሻላል። ማለት ድምፅ ሲቆራረጥም ጣልቃ ገቡ አንዳንድ ጊዜ ካላስቸገሩ እና ከሆነ እንያለን። ይሰማል ይሰማል። አሁን ይቆራረጣል ወይስ ጥሩ እስኪ ትንሽ ቀጥልና ያው ብዙ ለውጥ ያለው አይመስልም ግን ትንሽ እንስማና okay ወይ እንግዲህ ወደ መጨረሻው እዚህ ክፍል ለማቆም ሌላኛው ነጥብ የህዝባዊ እንቅስቃሴ የትግል ውስጥ በቀደም ተከተል የስርዓቱን ምሰሶ እየናደ የሚሄድ ከሆነ እና ያን ደግሞ በየደረጃ ለስርዓቱ ምሰሶዎች አስፈላጊ የሚሄድ ከሆነ ትልቅ ውጤት ያስገኝ ይችላል። ብዙ ጊዜ የቴክኒክ አባላት የሚያደርጉት ጀምሮ ታማኞችን ማሳጣት የሚለውን የመጀመሪያ ስራ ማድረግ እንዳለበት ይፈልጋሉ። ከዛም የተማቶች አሉ። እሱ ውይይታችን ላድርግ ስርዓቱ መጨረሻውን ስርአቱ የሚገዛው መላ ሀገሪቱን ስለሆነ በአሁኑ ጊዜ በሀገራችን እየተደረጉ ያለው እንቅስቃሴዎች ግን የተወሰነ ተኮር ስለሆኑ ይህንን አገራዊ ገጽታ የተላበሰውን ትግል በድል ለመውጣት አገራዊ መሆን ማስቻሉ አስፈላጊ ነው። በዛ በኩል timid የሆኑ ስራዎች የተሰሩ ቢሆኑ መለስተኛ የሆኑ ስራዎች የተሰሩ እንግዲህ ታዳሚዎችን በድጋሚ ጠይቃለሁ ለተፈጠረው ቴክኒካል ችግር የዛሬውን ውይይት የመጀመሪያ ውይይታችንም ነው። ውይይታችንን እንግዲህ በተሻለ መልኩ እናስገዳለን ብለን ነበር ያሰብነው አልተሳካም okay፣ ምናልባት ወደ መጨረሻ ላይ የነበረው ርዕስ ወይም የመጨረሻ ወደ ነበረው ነጥብ ቢደገም የሚል አስተያየት መጥቶልናል እና አቡ ኢምራን የመጨረሻውን part ብትደግምልን ከዛ በኋላ ተያይዘን ከዛ point ላይ ተነስተን ምናልባት ውይይቱን እንጀምር ይሆናል ከታዳሚዎች ጋር መጨረሻ ላይ ሁለት ነጥቦችን አንስቻለው የአንድ ህዝባዊ እንቅስቃሴ ስኬታማነት ከላይ ከጠቀሱ ነጥቦች ሌላ እገዛ የሚያደርግለት ነጥብ ብኖር ሌሎች በጥርጣሬና በስጋት ይመለከቱት የነበሩትን አካላት ወደ ራሱ እየሳበ convince እያደረገ ስመጣ ነው። ይህም የዓላማውን ምንነት፣ ወዴት ጉዞ አቅጣጫው ምን እንደሆነ፣ ለሀገሪቱ ምን አይነት አጀንዳ እንዳለው ምላሽ በመስጠት እና የሌላኛውን ማህበረሰብ ክፍል የልብ ትርታ አድምጦ የኔም ችግር ነው ትግሌን ያሰናክልብኛል ብሎ በመገመት ለወደፊትም ለአብሮነትና በጋራ ለመስራት ሀገርን በጋራ ለመገንባት ባለው እቅድ መሰረት ያለውን አላማ የአካሄድ ስልቱን ማሳወቅ በግልጽ ማሳወቅና ስጋቶችን መቅረፍ ይጠበቅበታል። ይህንን ካደረገና ሌላ በዳርቻ በዳር ቆሙ የምታዝቡ ኃይሎችን ማሰባሰብ ከቻለ አንዱ ጥንካሬውን የሚያሳይበትና ጡንቻውን የሚያጎረብትበት ነው። ለገዢውም አካል ለመጨፍለቅ ምቹ ሁኔታን የሚያጣበትን አጋጣሚ ይፈጥራል። ወደ ስኬትም ያመራዋል። ሌላኛው በአሁኑ ጊዜ የተነሳው ጥያቄ ሀገራዊ ገጽታ ስለያዘ ምንም እንኳ ብሔር ተኮር ሆኖ ቢጀምርም ከዛ አልፎ ሀገራዊ ገጽታ ስለያዘ ያንን አጀንዳ ማራመድ ና ሀገራዊነቱን መላበስ በዛ አጀንዳ ስር ለማህበረሰቡ ውክየዋለሁ ለምለው ማህበረሰብ ምን እንደምፈልግ በመንግስት መንገድ ሊያጎናጽፈው እንደሚችል ይፋ አድርጎ ሶሻል ቤዙ ሳጣ ማለት ነው ከሌላኛውም ሀይል ጋር ደግሞ በትክክል በተገቢው መንገድ ተደራድሮ የሀገር አንድነት በማይፈርስና ዋስትና ያለው መሆኑን አውቆ በሀገሪቱ አንድነት በተከበረበት ዲሞክራሲያዊት ፌዴራል ኢትዮጵያን ለመገንባት ነው በምልም እቅድ ከሆነ ሌላም እቅድ ካለው አጀንዳውን ጠረጴዛ ላይ በማስቀመጥ ይፋ የሆነ ጉዞ ተጉዞ ወደ ስኬት ሊያመራ ይችላል ያንን ካላደረገና የተድበሰበሰ ከሆነ ሀገራዊነትን ካልተላበሰ ምክንያቱም የሀገራዊ አጀንዳ ሆኗል እና የትግሉ አካሄድና ይዞት የተጓዘበት ያለው ቤት ስለማይመጣጠን ከፍተኛ አደገኛ ውድቀት ሊገጥመው ይችላል እና ይህ ልታሰብበት የሚገባ ነው እንግዲህ ይህንን የመሳሰሉ ናቸው የመጀመሪያው ክፍል አሁን ብዙ ስላወራው ታዳሚዎችን ለውይይት ብንጋብዝና አስተያየታቸውን ብሰማ በነሱ እነሱ ቢያዳብሉት የተሻለ ይመስለኛል አመሰግናለሁ አቡ ይምራን እንግዲህ ከትግሉ ስኬታማነት ውስጥ የጠቀስከው ወደ ራሱ ማስጠጋት የመቻሉ እና በፊት ሲቃወሙት የነበሩ አካላቶች ዛሬ እሱን መደገፉ አንዱ የስኬቱ መገለጫ ነው የሚል ነው መደምደሚያው። አድማጮች እንግዲህ ምናልባት ማይኩን ወደ እናንተ አስተላልፋለሁ። ጥያቄ ወይም ደግሞ አስተያየት ካላችሁ እጃችሁን በማውጣት ወደ መድረኩ ብቅ እንድትሉ ጋብዛለሁ። የተከበራችሁ ተሳታፊዎች እድሉን ስላገኙ አመሰግናለሁ። የርዕሱ አቅራቢ አቶ አቡ ይምራን ለሰጠን ሰፋ ያለ መንደርደሪያ ሀሳብ እሱንም እንዲሁ አመሰግናለሁኝ። እንደምናውቀው የህዝብ እንቅስቃሴ የተለያየ መልኮች ይኖሩታል። እንደሚገባኝ እዚህ ላይ የተወያየንበት ያለው የህዝብ እንቅስቃሴ በዋናነት ድንገተኛ ስለሆነው የህዝብ እንቅስቃሴ ይሆናል። በአብዛኛው ውጤታማ እንዲሆን በማሰብ ሊሟሉ የሚገባቸው ተብሎ የተጠቀሱት ነጥቦች እንደሚያሳዩት በዋናነት ስፖንታኒየስ ወይም ድንገተኛ ባህሪ ስላላቸው የህዝብ እንቅስቃሴ ይመስለኛል በርካታ ነጥቦችን አንስቷል ጠቅሷል በሁሉም ላይ እስማም አለሁኝ ነገር ግን እንደ ጥያቄም ሊሆን ይችላል እንደ አስተያየትም ሊሆን ይችላል አንዳንዶቹ ለዚህ የህዝብ እንቅስቃሴ ውጤታማነት ሲባሉ የተጠቀሱት ነጥቦች ሌላን አካል በተለይ ህዝባዊ እንቅስቃሴው የተነሳበትን ያነጣጠረውን አካል ማዕከል እንዳደረጉ ያሳያል። ለምሳሌ ሁለቱን ለማንሳት ያክል እንቅስቃሴ ውጤታማ ይሆን ዘንድ የጥያቄውን ህጋዊነት ወይም ጥያቄው ህጋዊ መሆን እንዳለበት አንድ ሀሳብ ተነስቷል። የጥያቄው ህጋዊነት በራሱ ትርጉም ሊኖረው ይችላል። ነገር ግን የጥያቄው ህጋዊነት ከጥያቄው ከቀረበበት አካል ጋር የተያያዘ ሆኖ በምሳሌም ቀርቧል። ለምሳሌ አቡ ኢምራን እንዳነሳው አሁን እየተካሄደ ያለውን ህዝባዊ እንቅስቃሴ ህጋዊነት በተመለከተ አሁን የቀድሞ የሚባሉት ጠቅላይ ሚኒስትር እና ሌሎችም በዛ ፓርቲ ውስጥ ያሉ ኦቶሪቲስ የህዝቡን ጥያቄ ህጋዊነት አለመካዳቸውን በተዋረድም ደግሞ አንዳንድ ለዚሁ ፓርቲ ቅርበት ያላቸው አካላት የህዝቡን ጥያቄ ከህጋዊነት አንጻር ሳይሆን ከአቀራረቡ ወይም ከአካሄዱ ጋር በተያያዘ ነው ጥያቄ የሚያነሱት እንጂ ጥያቄው በራሱ ህጋዊ እንዳልሆነ ጥያቄ አያነሱም። አንደኛ ያቀረብከው ወይም የቀረበው ምሳሌ ይሄ ነው። ሁለተኛ አሁንም የህዝብ ጥያቄ የህዝብ እንቅስቃሴ የተነሳበት አካልን ድጋፍ የሚሻ አይነት ከውጤታማነቱ ጋር የተያያዘ ሀሳብ ተነስቷል። አመራሩ ለውጥ ለማምጣት የህዝብን ድምፅ የህዝብን እንቅስቃሴ በመስማት ለውጥ ለማምጣት ቃል በገባው መሰረት ቃሉን በመጠበቅ እና ለውጡን በማስኬድ ሂደት ውስጥ ያለምንም ማወላወል የገባውን ቃል ሙሉ በሙሉ ተግባራዊ ማድረግ መጠበቁ ይህንም እንደ አንድ ምሳሌ አቅርበዋል። ጥያቄ ምንድን ነው? አሁን ወደ ጥያቄ ልቀይረው እና እውን የህዝብ እንቅስቃሴ ውጤታማ ለመሆን ጥያቄ የተነሳበት አካል አስተዋጽኦ እንዲያደርግ ይጠበቃል። ይሄ የህዝብ እንቅስቃሴ ውጤታማ ከመሆን ይልቅ የህዝብ እንቅስቃሴ ወደ መፈረካከስ ክፍተት መፍጠር አዝማሚያ የመውሰድ እድል የለውም። ይህንን በዚህ መልኩ እንዴት እንዴት ታየዋለህ ነው። ትንሽ ደቂቃ ከተሰጠኝ ሌላ አንድ ነገር ማንሳት እፈልጋለሁኝ። ይሄ የኔ contribution ይሆናል። በዋናነት እስካሁን የተነሱትን ጥያቄ ማ የተነሱትን ሀሳቦች ካየን ገና ስለሚወለድ የህዝብ እንቅስቃሴ ሳይሆን እያወራን ያለ ነው ስለተወለደ ስለተጀመረ የህዝብ እንቅስቃሴ ነው እያወራን ያለ ነው እና ከላይ የተጠቀሱት almost ወደ አስር የሚጠጉ መሟላት የሚገባቸው ነጥቦች ወይም ውጤታማ የሚያደርጉት ነጥቦች በተጨማሪ አንድ ለመጨመር ያክል አምባገነን መንግስታት በዋናነት ስልጣናቸውን ለማራዘም ወንበራቸውን የበለጠ ለማጠናከር ከፍተኛ እምነት የሚጥሉበት አንድ የመዋቅራቸው አካል ቢኖር የጸጥታው ኃይል ነው። የጸጥታው አካል ነው። የጸጥታው አካል ግደል ሲባል ለመግደል፣ እሰር ሲባል ለማሰር እና የተለያዩ እርምጃዎችን ውሰድ ሲባል ለመውሰድ ዘብ የቆመ የነሱ እስትንፋስ እንደመሆኑ መጠን ከፍተኛ የሆነ እምነት ያሳድሩበታል። የህዝብ እንቅስቃሴ ውጤታማ እንዲሆን የጸጥታው አካል ቢያንስ ቢያንስ ህዝብ በጀመረው የእምቢተኝነት እንቅስቃሴ ውስጥ ገለልተኛ መሆንን ማሳየት ይጠበቅበታል። የጸጥታው አካል የወታደሩም ይሁን በደህንነት መዋቅሩ ውስጥ ያሉ እና የፖሊስ አካላትን ቢሆኑ ህዝብ በሚያደርገው እንቅስቃሴ ውስጥ ገለልተኛ መሆናቸው ቢያንስ ቢያንስ ገለልተኛ መሆናቸው አፈሙዛቸውን አፈሙዙን የተሸከሙትን መሳሪያ አፈሙዝ ወደ ህዝብ ከማዞር መቆጠባቸው የውጤታማነቱ ሚና በጣም ከፍተኛ ይሆናል ብዬ አምናለሁኝ። ይህንን ወደኋላ በተለያዩ አገር ተሞክሮዎች የምናየው ይሆናል። እዚህ ጋር ላቁም። እኔ አመሰግናለሁ። thank you ሴክ ኢትዮ እንግዲህ ፍትህ ምናልባት mic ኡን ለአንተ ልስጥ። የተነሱ ጥያቄዎች very interesting ናቸው። ምናልባት እኔ ለሴክ እኔ ራሴ ጠይቀው የነበረው ነገር ምንድን ነው ያነሳቸው የጸጥታ አካላቶች ማለትም ወታደር፣ ፖሊስ እና የደህንነት አባላቶቹ ምናልባት ከሌላ ሀገር ተሞክሮ ጋራ ስንወስደው ይሄ ስርዓት የተዋቀረበት አወቃቀር እንዴት ነው የሚለውን አጠቃላይ ባህሪውን ማወቅ አያስፈልገንም ወይ? ሌሎች ሀገራቶች ተሞክሯቸው ምናልባት የተለየ ሊሆን ይችላል። እኛ ሀገር ግን ህወሀት ምናልባት ኢህአዲግ ከምንል ህወሀት በበላይነት የሚመራው አካል ስለሆነ ይህ አካል ደግሞ የተዋቀረበት መሰረታዊ አወቃቀሩ በተወሰነ ቡድን፣ በተወሰነ ብሔር፣ በተወሰነ አካባቢ ላይ ተመስርቶ የተነሳ ከመሆኑ አንጻር ይሄንንስ እንዴት ታየዋለህ የሚል ጥያቄ ለመጠየቅ ነበር እና ideology ላይ ስላልተመሰረቱ ብዬ ነው አስተያየቱ በጣም የሚስማማበት ነው እዚህ ላይ ግን እኔ emphasize ማድረግ የፈለግኩት ጥያቄው legitimate ከመሆኑ አልፎ የመንግስት አካል እንኳን ሊያስተባብለው በማይችል ደረጃ ደርሰዋል ነው የኔ intention demonstrate ማድረግ የፈለኩት ጥያቄውን እንኳን ሌሎች ወገኖች ቀርቶ skeptic ሆኖ በጥርጣሬና በስጋት አይን የሚመለከቱት ቀርቶ ያነጣጠረበት መንግስት እንኳ ተገቢ ነው ይህ ጥያቄ ልመለስ ይገባል ያለበት ነው ነገር ግን የሰጠው ምላሽ ምንድን ነው ያነሱትም ተገቢ ነው፣ መብታቸውን ነው የጠየቁት። ግን በእኔ በኩል ያለው ምላሽ እስር፣ ድብደባና አለፍ ግድያ ነው ብሎ ነው እና እርምጃ የወሰደው ያንን demonstrate ለማድረግ ፈልጌ ነው። ምክንያቱም ይህንን የተነሳውን ህዝባዊ ጥያቄ ኮሽን የሚያደርጉ ብዙዎች ስላሉ እነዛን እነዛ ምላሽ ለነዛ ምላሽ ከመስጠት አልፎ በእነሱ አይን ህጋዊና ተገቢ ጥያቄ ነው መባልን አልፎ የምጠየቀው መንግስት አካል ከፍተኛ ባለስልጣን እንኳ ሳይቀሩ ተገቢ ጥያቄ ነው ልነሳ የሚገባ ጥያቄ ነው ምላሽ ሊያገኝ የሚገባ ጥያቄ ነው የሀገራችንን ስልሳ percent ህዝብ የሚወክል ነው ያሉበትን ሳሳይ ከነሱ እንዲያጸድቁት ያስፈልጋል ማለት አይደለም misquote እንዳልደረግ ለንፈሳጅ ለማድረግ ነው point ኡ ምን ያህል strong እንደሆነ የተጠየቀው ገዢ አካል እንኳ ልክደው ሊያስተባብለው የማይችል መንገድ ህጋዊነቱ ጎላ ብሎ የወጣ ጥያቄ ነው እና ይህ ትልቅ point ነው የምንነው ነው ያነሳሁት። ምናልባት እየተቆራረጠ ስለሆነና ሀሳቤንም በዛ ዲስተርብዶ በትክክል convey ካላለኩ በዚህ በኩል እንድትረዳልኝ ይወዳለው። እንግዲህ የመንግስትን approval እና የተጠያቂውን አካል approval አይጠይቅም። አጸደቀውም አላጸደቀውም ህዝብ መብቱን መጠየቅ ይችላል። መብቱን የጠየቀ ህዝብ የመብቱ ትክክለኛነት የሚገድበው በሀገሪቱ ህገ መንግስትና ሀገሪቱ በፈረመችው አለመቀፋዊ ህጎች ስለሆነ በዛ መልክ ሚዛን ነው እና የምታየው የመንግስት መቀበል ያለመቀበል በተለይም ጥያቄ መልስ የተባለ መንግስት መቀበል ያለመቀበል equation ውስጥ የሚገባ አይደለም መቀበሉ ግን ትልቅ ወይ ትሰጠዋል ህጋዊ ነው ብሎ የተቀበለውን ጥያቄ በጥይት ምላሽ ይሰጣለው ማለቱ ምን ያህል አቅጣጫ የሳተ መሆኑን ነው የሚያሳየው ምንሆን demonstrate ከማድረግ ነው በሁለተኛ በኩል የደህንነት አካላትን በተመለከተ ያነሳው ነጥብ የሚመቸኝ ነው እዛ ላይ ስምንተኛው ነጥብ ላይ ያነሳውት አንድ point ነበር ያም ትግሉ በሂደቱ የመንግስትን የተለያዩ pillar ኦች የተለያዩ ምሰሶዎች ላይ እያነጣጠረ የሚሄድ ሲሆን successful ይሆናል ብያል መጀመሪያ ideology ውን ንዶ ideology ውን በምንድበት ጊዜ ደግሞ ከመንግስት በኩል የሚሰሩትን defect እንዲያደርጉና የመንግስት ለመንግስት መስራትን እንዲለግሙ ፍቃደኞች እንዳይሆኑ boycott እንዳይሆኑ እነዚህ አካላት እንግዲህ በመጀመሪያ ደረጃ ከህዝብ የሚቀርቡትን ቢሮክራቶች እና መለስተኛ ደረጃ ቢሮክራቶችን የሚመለከት ሲሆን ደረጃ በደረጃ እንደ ትግሉ ሁኔታ እያካትታቸው መጡ አሉ የጸጥታው አካል ወደ መጨረሻ ላይ የሚመጣ ነው። ካድሬዎቹና የጸጥታው አካሎች ወደ መጨረሻ ላይ የሚመጡ ናቸው። ምክንያቱም ardent የሆኑ የድርጅቱ የስርዓቱ አገልጋዮች ስለሆኑ ማለት ነው። ስለዚህ ይህንን progress ጠቅለል አድርጌ ነው ያቀረብኩት በውይይት እንድዳብር ብዬ። በጣም ጥሩ ነጥብ ያንሳው እንግዲህ የሀገራችንን ሁኔታ በተመለከተ የ security ያሉን አወቃቀር የቀረበልን ጥያቄ ደግሞ ብቅ ብለህ መልስልን። አመሰግናለሁኝ። የተከበሩ ሰብሳቢም ቀድሞም ሀሳባቸውን የሰጡኝ አቶ አቡ ይምራን በሀሳቡ ተስማማለሁኝ። የገባሁት የቀረበውን ጥያቄ የኔን ሀሳብ ለማስቀመጥ ነው። በተለይ ከጸጥታው ክፍል ጋር በተያያዘ በስልጣን ላይ ያለው ገዢ ፓርቲ በአይዲዮሎጂም ይሁን ከመዋቅር ጋር በተያያዘ በተለያዩ ጥቅማ ጥቅሞች ጋር በተያያዘ ከጸጥታው ክፍል ጋር ወይም ከደህንነቱ ጋር ያለው ትስስር ምን ያክል ጠንካራ እንደሆነ ዓለም የሚያውቀው እውነታ ነው። ምናልባትም መንግስት መንግስት ኢትዮጵያ ውስጥ ያለውን መንግስት ለመቀየር ከፍተኛውን ደንቃራ ከሚፈጥሩ ፋክተሮች መካከል አንዱ በመንግስት እና በጸጥታው ክፍል መካከል ያለው በጣም ጥብቅ የሆነ ትስስር ነው። ስለዚህ ይህንን የበለጠ ማብራራት አይጠበቅብኝም፣ አለውኝ በተነሳው ሀሳብ። ነገር ግን ይሄ እውነታ የማይቀየርበት ምንም ምክንያት የለም። ይሄ እውነታ በተጨባጭ ኢትዮጵያ ውስጥ ብቻ ያለ እውነታ እንዳልሆነ በሌላም አገር ወይም በሌሎችም አገሮች ያለውን ተሞክሮ ማየት ይጠቅማል በሚል መነሻ ነው ቀደም ሲል ያነሳሁትን ሀሳብ ለመጠቆም የሞከርኩት። ምሳሌውን ላንሳ። ግብፅ በቱኒዚያ የተነሳውን የተነሳው አብዮት ወደ ግብፅ በምን በምን ያክል ፍጥነት እንደተሸጋገረ ሁላችንም የምናውቀው ነው። የግብፅ መንግስት ከመከላከያው ኃይል ጋር ያለውን ትስስር ለማስቀመጥ ያክል መከላከያው ማለት ወይም የግብፅ ጦር ሰራዊት ማለት የግብፅ መንግስት ማለት ነው። የግብፅ መንግስት ማለት የግብፅ መከላከያ ኃይል ማለት ነው። በሁለቱ መካከል ምንም አይነት ልዩነት የለም። ከዚያ አልፎ በፖለቲካው መዋቅር ውስጥ ስር የሰደደ የመከላከያ ኃይል involvement መኖሩ አንድ ነገር ሆኖ መከላከያው የግብፅ ኢኮኖሚ የጀርባ አጥንት መሆኑን በጣም በሰፊው ይታወቃል። statistically ለማስቀመጥ ያክል አንዳንድ መረጃዎች እንደሚያሳዩት የግብፅ መከላከያ የአገሪቱን ኢኮኖሚ በትንሹ 15 percent በትልቁ ደግሞ 65 percent። ከ15 እስከ 65 percent ያለውን የአገሪቱ ኢኮኖሚ የሚቆጣጠረው በትንሹ ማካሮኒ ዱቄት ከማምረት ጀምሮ በትልቁ የአገሪቱን real estate investment የተቆጣጠረ ሰፋፊ የሚባሉ የአገሪቱን ለልማት የሚውሉ የመሬት ሀብት የተቆጣጠረ ምንም አይነት መፈናፈኛ ለሌሎች ዜጎች የማይሰጥ አጠቃላይ የኢኮኖሚ empire የመሰረተ ኃይል እንደሆነ ይታወቃል። ይህን የመሰለ ጥብቅ ቁርኝት ያለው መከላከያ ኃይል የግብፅ ህዝብ እምቢ ባለ ጊዜ ያሳየውን reaction ሁላችንም የምናስታውሰው ነው። ከ ideology ከጥቅማ ጥቅም እና ከሌሎች ጉዳዮች ጋር በተያያዘ ጥብቅ ቁርኝት ያለው የግብፅ መከላከያ ኃይል በዛ ወሳኝ ሰዓት ከህዝብ ጎን መቆሙን ማሳየቱ ለሌሎች ሀገሮች ተሞክሮ ባይሆንበት ምንም ምክንያት የለም። በኢትዮጵያ ይሄ እውነታ በቅርብ ይሆናል አይሆንም፣ ሌላ ጉዳይ ነው። ነገር ግን የማይሆንበት ምንም አይነት ምክንያት እንደሌለ ለማሳየት ያክል ነው። አመሰግናለሁ። ዩ uh, ሴክ uh, ምናልባት ድምፅ ይሰማል መሰለኝ chapter two ትቀጥላለ ምናልባት uh, ለሴክ እግረ መንገድ አንድ ጥያቄ ብቻ በዛው ትቼለት አልፍና ምናልባት ጊዜ ካለን በኋላ ላይ ይመለስበታል ይሄንን የግብፅን የወታደራዊ ስርዓት አወቃቀርና አጠቃላይ ያለውን ጡንቻ በሚመለከት ከሀገራችን ጋር ተመሳሳይነቱ እኔ ስላልታየኝ ነው አንደኛ የግብፅ የወታደራዊ ተቋም በ ideology እና ጥቅም ላይ ጥቅም ላይ ማዕከል ያደረገ ነው እና ጥቅም ላይ ማዕከል ያደረገው ለሁሉም ወታደር ሁሉም ጀነራል፣ ሁሉም ኮኖሬል ወይም ሁሉም እግረኛ ወታደር equal share የሚኖርበት አካሄድ ነው ያለው። ይሄ ማለት ምንድን ነው? አንድን አንድ ጀነራል ከሌላ ጀነራል እኩል share ያደርጋሉ ስል ምንድን ነው የኔነት ስሜቱ እኩል ነው ያለው። እኛ ሀገር ግን ምናልባት የብሔር ጉዳይ በሚነሳበት ሰዓት ላይ ምናልባት አንድ አስር አለቃና ከሰሜን የመጣውና ሌላ ደግሞ ምናልባት ጀነራልም ቢሆን የሌላ ብሔር ከሆነ የኔነት ስሜቱ እኩል አይደለም የሚል አስተሳሰብ በጣም አለ በማህበረሰባችን ላይ እና ይሄ ተቃርኖ እንዴት ይታረቃል የሚል እይታ ስላለኝ ነው። ምክንያቱም ብዙ ጊዜ ወታደር ምናልባት ከየትኛውም የማህበረሰብ ክፍል ሊመጣ ይችላል። ፖሊስም ከአካባቢው ላይ እንትን የሆነ ሊሆን ይችላል። የደህንነት ስራ ግን በብዛት የሚሰራው እንደ ወታደር ወይም እንደ ፖሊስ ሂድ ተኩስ የሚባል ነገር ሳይሆን ideology ን ማመን አለበት እና ideology ላይ ትኩረት ያደረገ ነው። ከጥቅምም ባሻገር ideology ላይ ነው በተለይ የደህንነት ስራ የሚሰራው። ከዚህ አንጻር የተወሰነ group ካልሆነ በስተቀር ለእንጀራ የገባ በ ideology ው የሚያምን አለ ብሎ ማለት ይከብደኛል። ለዚህ ነው ቅድም ፍትህ ሲናገር እነዚህ ስርዓቱ የቆመባቸው ምሰሶዎች ወይም pillars ከደህንነት ፖሊስና ወታደሩ አንጻር ከወታደር አንጻር ምናልባት የተወሰነ ጊዜ ወታደሩ ከጠረፍ ስለመጣ ላሉት መረጃዎች ቅርብ ላይሆን ይችላል ወዘተ። እነዚህ ኢትዮጵያ ውስጥ ያለ የሰራዊት ወይም የመከላከያ አቋቋምና የግብፁ በተወሰነ መልኩ ለእኔ የታረቀልኝ ስላልመሰለኝ ነው። በኋላ ትመለስበታለህ። chapter two mic እኔ ብዙ እንዳልይዝባችሁ uh, አወያይ ስለሆንኩኝ mic uh, ውሰድ please። OK uh, አመሰግናለሁኝ እኔም ለ event ኡንም organize እንዳደረጉት እንዲሁም መንደርደሪ ሀሳቡን ላቀረቡልን ለአቶ አቡ ይምራን አብዛኛውን actually በደንብ አልሰማሁም የ sound ችግሩ እኔ ጋር በጣም በርታ ያለ ነበር መሰለኝ ካለማጋነን መጨረሻ አካባቢ ላይ summarize ያደረገውን point ኦች ነው በዋናነት የሰማሁት። ግን ያው ለመወያያነት ከቀረቡት ሀሳቦች በመነሳት እና እንዲሁ ከራሴ reading በመነሳት የተወሰኑ ሀሳቦችን ጥያቄዎችን forward ለማድረግ ነው። በመጀመሪያ እኔ ትንሽ clear ያልሆነ ነገር መስሎ እየታየኝ አለ። እያወራን ያለ ነው really ስለ የትኛው እንቅስቃሴ ነው የሚለው በጣም clear መሆን መቻል አለበት ብዬ አስባለሁኝ ምክንያቱም የእንቅስቃሴው ባህሪና እንዲሁም set ያደረገው ግብ ምናልባት አቅራቢው መጨረሻ አካባቢ ሰመራይስ ያደርገው ነበረ ጥያቄውን ግልጽ ማድረግ ህጋዊ አድርጎ ማቅረብ እያሉ የገለጹታለና success እና failure ኡን ልንለካ የምንችልበት የተቀመጠው መሰረታዊ ግብ ይመስለኛል ያው እኛ አሁን በእርግጥ የትኛውም social movement ወይም ደግሞ revolutionary ሊባል የሚችል movement ም ካለ ወይ ሁሌ progressive ሊሆን ይችላል ሊያድግ ይችላል በየጊዜው መንገድ ላይ ያገኛቸውን አጀንዳዎች እያነሳ እያደገ እያደገ የመሄድ ባህሪ አለው ይሄ የራሱ ባህሪ ነው እና ነገር ግን ይሄ movement የደረሰ ደረሰ ብለን ለመለካት we have to ነው ማለት really objective ከ objective አንጻር ነው እና ሊለካ የሚገባው የትኛውን ጥያቄ ስላነሳ ስለ የትኛው እንቅስቃሴ ነው በትክክል እያነሳን ያለ ነው የሚለው እንዲሁ በማድበስበስ የሚታለፍ መስሎ አልታየኝም በተለይ እንደ አንድ national የሆነ የአንድ አገራዊ የሆነ ጉዳይ ላይ የምናስብ የምናወራ ከሆነ ከዛ አንጻር በትክክል neat የሆነ ነገር መቅረብ አለበት ብዬ አስባለሁኝ። ያው ብዙ ጊዜ activism ኡ ላይ የምንሰማቸው ይሄ ውይይት ከ activism በተወሰነ መልኩ ራቅ ያለ ሰከን ብሎ ነገሮችን እያየ ያለ ውይይት እንደሆነ ነው understand ያደረግኩት እና activism ኡ ላይ የምንሰማቸው የቄሮ movement የፋኖ movement የሚባለዋል actually naming ላይ ብዙ ደስተኛ አይደለሁም። የህዝብ እንቅስቃሴ እንደሆነ ነው የኦሮሞ ህዝብ ጥያቄ ምናልባት እንደ በጣም ካሳነስነው ከ1930ዎቹ ጀምሮ በጣም የነበረ በተለያየ አካባቢ በተለያየ መገለጫ ያለው በርካታ ጥያቄዎች ያሉት ሰፊ የሆነ የህዝብ ጥያቄ ነው እና ያው ወል ያን የህዝብ ጥያቄ ዛሬ ላይ በምን scope ነው እየታየ ያለው የሚለው በደንብ matter ያደርጋል እና እሱ በደንብ መታወቅ አለበት ስለ የትኛው እንቅስቃሴ ምን አይነት ጥያቄን ስላነሳ ማለት አንዳንዴ የሪፎርም የሆነ movement ውስጥ እንዳለን ይሰማናል አንዳንዴ revolutionary የሆነ movement ውስጥ እንዳለ ይሰማናል አንዳንዴ የጥገና ለውጥ ከመጣ satisfy እንሆናለን ብለን እናስባለን አንዳንዴ already ቋፍ ላይ ያለ መንግስት ነው እና ይህንን አምባገነን መንግስቱን ለመገርሰስ ትንሽ እንግፋ የሚል sentiment እናያለን እና እና failure ኡ ሊለካ የሚችለው ከተቀመጠው objective አንጻር ስለሆነ ስለ የትኛው እንቅስቃሴ ምን አይነት ግብን ስላስቀመጠው እንቅስቃሴ ነው እያነሳን ያለ ነው የሚለው ምናልባት ድጋሚ በደንብ ቢብራራ really የትኛው stage of movement ላይ ነው ያለው እኔ እንደ አንድ social movement እንደው revolutionary movement እንኳን ባልለው አሁን ያሉትን movement ኦች እንደዛ ብንወስድ ምናልባት ልዩነት ካለ ልሰማ እችላለሁኝ somehow climax ኡ ላይ አልደረሰም ወይ climax ኡ ላይ አልደረሰም ወይ ስል በየትኛውም social movement ወይም ደግሞ revolutionary movement ላይ አንዱ unless ይሄ አምባገነን መንግስትን ሙሉ በሙሉ መጣልን እንደ አንድ objective ይዞ ተነስቶ ከሆነ ስለዚህ ከዛ አንጻር ይመዘናል ከዛ በመለስ ግን ከሆነ ግን already አንድ ያመጣው ትልቅ success አለ አሁን አቅራቢውም ያቀረቡት አለ የጥያቄውን legitimacy እንዲሁም ደግሞ የአቅራቢውንም ተገቢነት የሌሎችንም support በማግኘት ረገድ በብዙ መልኩ ሊለካ የሚችል already achieve ያደረገው success አለ ወደኋላ ሊመለስ በማይችል ደረጃ በደንብ አድርጎ ያስጠበቀው success አለ at same time ደግሞ አጀንዳውን ሊያቀነቅንለት የሚችል internal አካል መፍጠር ችሏል። በተለይ በ social movement ውስጥ አንድ ትልቅ success ወይም ደግሞ failure ከተባለ ደግሞ ይህንን ጥያቄ ከ public uprising ባለፈ ያንን አጀንዳ ሊያስፈጽም የሚችል ህጋዊ የሆነ አካል መኖር አለመኖር በዛ movement ህልውና ላይ በጣም መሰረታዊ ነው። አሁን ላይ የምናያቸው እንቅስቃሴዎች ከዛ አንጻር ብዙ ርቀት ተጉዘዋል። already የህዝብ ጥያቄ የድርጅቱ መወያያ የድርጅቱ የመፈረካከስና አብሮ ህልውናውን የማስቀጠል መሰረታዊ አጀንዳ ወደ መሆን ደርሷል እና success በራሱ success ም ብቻ ሳይሆን ምናልባትም climax ም ሊሆን ይችላል እና ከዚህ አንጻር ቀጣይ step ኡን ስንመዝን really movement ኡ ላይ ነው ትኩረት ማድረግ ያለብን ወይንስ already አጀንዳውን አንግቦ እየታገለ ያለ ወይም ደግሞ internally በራሱ በ EPRDF መዋቅር ውስጥ እየተካሄደ ያለውን ትግል ነው measurement ኣችን መሆን ያለበት የሚለው እንደ ጥያቄ እያዝልኝ ከዚህ በኋላ ይሄ እንቅስቃሴ ተጽዕኖ እንዲያሳድር ስንል really እንቅስቃሴው ማድረስ ያለበትን ደረጃ አላደረሰም ወይ ካደረሰ ደግሞ ከዚህ በኋላ ይህ ትግል የደረሰ የሚለውን የምንለካው internal ባለው contradiction ነው ወይንስ እንደገና ከ public uprising ኡ በሚመጣው ተጨማሪ pressure ነው። ያ ከሆነ እንትኑን በደንብ ያደርገዋል። ይሄ ቀጣይ እንቅስቃሴውን ባህሪውን ይሄ ነው የሚለካው ብዬ በደንብ ስለማምን በተለይ ይሄ ኦቶሪተሪያን የሆኑ መንግስታት በይበልጥ የሚያሳስባቸው መሬት ላይ ያለው የህዝቡ ግፊት ጫናው ሳይሆን ኦቶሪተሪያን አካላት የራሳቸው መሽነሪስ የራሳቸው structure የራሳቸው institutions eh, እነሱ ሊጠቀሙባቸው በማይችሉበት ደረጃ vulnerable ሁነው መገኘታቸው ነው የሚያሳስባቸው eh, ያው ታስታውሳላችሁ በእኛ ሀገር eh, መሞት መገደል ማለት ብዙ እንትን አይደሉም አዲስ ዜናዎች አይደሉም ነገር ግን አሁን ማለት ጥሩ የሚባል ደረጃ ላይ የደረስንበት ሁኔታ አለ። የሰው ህይወት ዋጋ የሚሰጥበት ደረጃ ደርሰናል። ያ ማለት ምን ማለት ነው? internally ገድሎ ማለፍ በቀላሉ የማይታለፍበት ደረጃ ስለተደረሰ የ internal contradiction ኡ ገድሎ መፎከርን ቢያንስ የማይቀበል ሆኗል። ገድሎ ማቅራራትን የማይቀበል ሆኗል። ገድሎ አበጀሁ ማለትን የማይቀበል ሆኗል። ገድሎ እንደገና ተቃራኒ ፕሮፓጋንዳ በሚዲያ መስራትን የማይቀበልበት internal contradiction ማለት የአምባገነን መንግስታት ሚዲያቸውን ህዝቡ ሰማው አልሰማው አያስጨንቃቸውም በፕሮፓጋንዳ ሳይንስም ሰዎች አመኑ አላመኑ issue ኡ አይደለም ፕሮፓጋንዳ ሲጀመር ሊስት ኢንተሌክት ያለውን ሰው ለማሳመን የሚሰራ ስራ ነው እና ትልቁ issue የ internal contradiction ኡ ነው እና ይሄ social movement ይሄ አሁን ያለው revolutionary movement already አጀንዳውን በጣም maximum ወደሚባለው hierarchy በደንብ አምጥቶታል አሁን ላይ ከክልል አጀንዳዎች ተወጥቶ ኦረዲ የፒኤም የፕራይም ሚኒስተር የኢንስቲትዩሽንስ የተቋማት የ security ተቋማት እዛ ውስጥ ተገብቷል እና internal contradiction ኡ ትልቁ የቀጣይ የእንቅስቃሴው success እና failure መለኪያ ከሆነ ምናልባት አቅራቢው ይሄንን እያቀረበበት ያለው angle አሁንም ከ movement ከታች ካለው ከ uprising ኡ ነው success እና failure እየለካህ ያለው ወይንስ internal contradiction ኡ የሚገባውን ያህል ዋጋ ተሰጥቶታሉ የሚለውን አነሳለሁኝ ምናልባት እንደ contribution የሚያዝ ከሆነ እነዚህ public uprising ላይ ሁለት መሰረታዊ factor ኦች አሉ አንደኛው ይሄ ሃው ማች ደ ስቴት ንድ ኢትስ ስትራክቸርስ ቢኬም ዲፌንስለስ ማለት from being continuously በህዝቡ አመፅ continuously affect በመደረግ influence በመደረግ ምን ያህል ተጋላጭ ነዋል የሚለው አንዱ መሰረታዊ factor ነው state ኡ ተጋላጭ ስለሆነና state መዋቅሮቹ አንዳንዴ በአንዳንድ ወረዳዎች ላይ መዋቅሮቹን ማስቆም ተችሎ ሊሆን ይችላል በአንዳንድ ወረዳዎች ላይ በአንዳንድ አካባቢዎች ላይ መከላከያው እንዳይተኩስ አድርጎ ሊሆን ይችላል okay ያ state ና የ state structure ኡ ለህዝባዊ ትግል ተጋላጭ ሆኗል ብለን okay እንደ ተወሰኑ indicator ኦች ልንወስደው እንችላለን። coverage ኡ ጥናት ይፈልጋል። national coverage ኡ because we are talking about change at national level እና ሁለተኛ ግን ነገር አለ። ይሄ ተጋላጭነቱ የመንግስትና የመዋቅሩ ተጋላጭነት what is sentiment at public level ማለት on how much opportunity existed ይሄንን uh, ተጋላጭነት ተጠቅሜ organized የሆነ እንቅስቃሴ አድርጌ የሚፈለገው ለውጥ ለማምጣት እችላለሁ የሚል sentiment at public level አለ ወይ ሁለቱ አብረው እስካልተጣጣሙ ድረስ የመንግስት ለ uprising ተጋላጭ መሆን ብቻውን movement የሚፈለገው ለውጥ እንዲያመጣ አያስችለው የህዝብ ብቻውን ንቁ መሆንም የሚፈለገውን ለውጥ እንዲያመጣ አያስችለውም እና እነዚህ ነገሮች ወደ public ኡ ስንወርድ ምን ያህል because at national level ስናወራ national ደረጃ ያለው organized የሆነው system develop የተደረገው injustice ን በጋራ የመቃወም develop የተደረገ ማስ ካልቸር አለ የለም የሚለው በጣም critical ይሆናል እና ምናልባት summarize ለማድረግ በትክክል ስለ የትኛው movement እያወራን እና ምን አይነት ግብን target ን አድርጎ እየተንቀሳቀሰ እያለ ስለሆነ movement የምናወራው እሱ መለየታችን የ success እና የ failure ኡን መጠን ለማየት ይረዳናል ሁለተኛ movement ኡ የደረሰበትን stage የምንሰጠው ግምገማ ኢፍትስ ሶሻል ሙቭመንት ንድ ፎር ሪፎርም ሙቭመንት ምናልባት የሆነ ክላይማክስ ላይ ደርሶ ሊሆን ይችላል እና አፈጻጸምን የምናየው ከዚህ በኋላ ኢንተርናል ፓርቲ ኮንትራዲክሽን ሌቭል ነው ወይንስ ስቲል ሀው ማች ከዚህ በኋላ ፐብሊክ አፕሬዚንጉ ምን መግፋት ይችላል ኔክስት ስቴጅ አሁን ላይ የነዳጅ እቀባ ተገብቶ ሊሆን ይችላል በሚቀጥለው ምን አይነት ሜጀር ይወሰዳል እያልን ነው ጥንካሬውን የምንለካው መለካችን ምንድን ነው የሚለው በደንብ ቢታይ ሁለቱ የዚህ የ internal የመንግስት መዋቅሮች መዳከም እና የ public ኡ sentiment organized ለሆነ አመፅ ያለው compatibility እንዴት ያየዋል አቅራቢው የሚለውን ለማቅረብ ነው አመሰግናለሁኝ እናመሰግናለን chapter አቡ ኢምራን mic ያዝ okay thank you። በጣም አመሰግናለሁ ለቀረቡ ሀሳብ ከ chapter one። በመቀጠል እንግዲህ የቀረበልኝ ጥያቄ አለ ስለ የትኛው እንቅስቃሴ ነው movement ነው የሚለው ያው በአሁኑ ጊዜ ጎላ ብለው ከ movement ኦቹ ጎላ ብለው የወጡ ሶስት movement ኦች አሉ የኦሮሞ ህዝብ እንቅስቃሴ አለ የአማራ ህዝብ እንቅስቃሴ አለ ከዛ የጉራጌ ህዝብ እንቅስቃሴ አለ ይሄ ጉላ ብሎ ከወጡት ነው ሌሎችም እንቅስቃሴዎች እንዳሉ ይታወቃል ሆኖም ግን ትኩረቴን የሰጠውት የሚዲያውንም attention የሳቡ የብዙዎቻችንንም attention የሳበው እና persistent ሆኑ በቀጣይነት እየተጓዘ ያለውን የኦሮሞን እንቅስቃሴ ነው እና በዛ clarity እያዝልኝ አንደኛው ጥያቄ ግቡን ለመምታት ካስቀመጠው ግብ አኳያ ስኬታማ ነው ወይ እስካሁን ያለው የሚለው ያንን በከፊል የምል ሀሳብ አለኝ ምክንያቱም ቅድምም አጀንዳውን ሽፍት ስላደረገ በአሁኑ ጊዜ social base ኡን እንዳጣ ማህበራዊ ክፍሉን የተነሳውለት የሚለውን ማህበራዊ ክፍል convince ባደረገ መልኩ ሁለቱን አቀናብሮ ይዞ መሄድ አለበት የምንመጣበታለ ወደኋላ ላይ አንደኛው ጥያቄ የተነሳበት ዓላማ ህጋዊ መሆኑ ህገ መንግስታዊ መብትን የጠየቀ መሆኑን assert ማድረጉ ትልቅ success ነው ግን ሊቀለበስ ቡነረብል በሆነ ሁኔታ ላይ ስላለ ያንን consolidate አድርጎ እስካላሳየ ድረስ ያንን በማይቀለበስ መልኩ ከአንድ ጥግ አስቀምጦ እስካልቆመ ድረስ ሙሉ ስኬት አለው ለማለት አልደፍርም በበኩሌ ጥሩ መንገድ ተጉዟል ጉዞ መልካም ነው ግን ስኬታማ ነው ከመባል ገና ብዙ እርቀት ይቀረዋል ምክንያቱም at any moment ሊቀለበስ የሚችል እና fragile የሆነ ነውና ሁለተኛ ይህ ጥያቄ ግን በሁሉም ዘንድ በቀረበለት መንግስት አካል ብቻ ሳይሆን በሌላኛው ማህበረሰብ አካል ዘንድ ከዚህ ቀደም በጥርጣሬ በስጋት ይመለከተው በነበሩ ማህበረሰብ ዘንድም አሁን ስጋት የለሽ እንዲሆን ስጋቱ በቀነሰ መልክና አንደርስታንድ እንዲያደርጉ አስችሏል ይህ ትልቅ ሰክሰስ ነው በበኩል ትልቅ ሰክሰስ አድርጌ የምወስደው የማህበረሰቡን የሌላኛውን የሌሎችን ኢትዮጵያውያን ዜጎችን የሀገሩን ዜጎች በጋራቸው አብሯቸው የሚኖሩትን ዜጎች convince ማድረግ መቻሉ ያ ትልቅ success ነው መንግስት ከነዛም በመጣ ጫና ለመቀበል ይገደዳልና በዛ በኩል ጥሩ achievement አለ አሁንም ግን በጥንቃቄ መያዝ አለበት። clarity ው ግልጽ፣ አካሄዱ ግልጽ መሆን አለበት። በማሻማ መንገድ መቀመጥ አለበት። ከዛ ሁለተኛው የያዘው chapter ነው። አሁን ጥሩ ጅምር ነው፣ ግን social base ኡን ያገናዘበ መሆን ይገባዋል የምለው አሁን ሀገራዊ አድርጎታል። በኢትዮጵያ framework ውስጥ ነው የምሰራው ብለ በጣም ሁሉም የሚጠብቀው ነው። ከሁሉም ዘንድ ስጠበቅ የነበረ ነው። ትልቅ መርታ ነው። ግን ይህንን አጣጥመው መሄድ መቻል አስፈላጊ ነው ከሌሎች ጋር በእኩልነት በህዝቡ ብዛት ሳይኮፈስ በህዝብ እበልጣለሁ በቆዳ ስፋት እበልጣለሁ በምል ሌላ ስሜት ሳይሰማው እኩልነትን ተቀብሎ በዛች ሀገር ለዲሞክራሲ መሰረት ከሚሆኑ የማህበረሰብ አካሎች አንዱ ነኝ በጋራ ሁኜ ከሌሎች ወገኖቼ ጋር ይቺ ነገር እገነባታለሁ የሚል አቋም አሳይቶ ሌሎችንም መሳብ ከቻለና convince ማድረግ ከቻለ ስኬታማ እንሆናለን። ያለዛ ግን ረጅም መንገድ ይቀረዋል። ይህ አካሄድ ልታይ የሚገባ ነው። አዲስ ጅምር ነው። ይህንን አዲሱን ጅምር ግን ጉዞውን በጥንቃቄ መጓዝ ይገባዋል። መጀመሪያ እንቅስቃሴው የትግሉ ነጋ ሁለተኛውን ትልቅ ማህበረሰብ፣ የአማራውን ብሔረሰብ ማድረጉ ተገቢ ነው። ግን ሌሎች ብሔር ብሔረሰቦች በሀገራችን አሉ። ሰማኒያ ሁለት በላይ የሚቆጠሩ ብሔር ብሔረሰቦች ያሉበት ነገር ስለሆነ ለእነሱ ስጋት በማይፈጥር መንገድ ሁለቱ elephant ኦች ሁለቱ elephant ኦች አንድ ላይ ሆኖ ሌላኛውን ለመጫን ያስቡ ሳይሆን ከሌሎቹ ጋር በጋራ ሆኖ አገሪቱ ወደፊት ወደ ዲሞክራሲ ለማራመድ ያቀዱ መሆናቸውን የሚያንጸባርቅ ግልጽ የሆነ አጀንዳ ይዞ ማቀንቀንና ሌሎችን ወደ ትግሉ ሜዳ መሳብ እጅግ አስፈላጊ ነው። ያ ስራ ስሰራ በእርግጥ ይህ success ጀምሯል እላለሁ። በአሁኑ ጊዜ ብዙ ስራ መሰራት አለበት ባይ እስካሁን ግን ያለውን ውጤት ማናነቅ አይደለም። ሌላው የ security apparatus ኡ እና ሌሎች የመንግስት አካላቶችን መዳከም በተመለከተ ያኔ ስቆራረጥ ስላልተሰማ ነው። ይህንን ካነሷቸው ነገሮች አንዱ ካነሷቸው ነጥቦች አንዱ ነበር። የትግሉ ስኬታማነት የሚለካው አንዱ የመንግስት የቆመባቸውን ምሰሶዎች እያላላ ብሎም እየደረመሰ መሄድ ማለት ያም መንግስት የሚቆመው በቢሮክራሲው ላይ ነው፣ በፍርድ ቤቶቹ ላይ ነው፣ በህግ አስፈጻሚ በህግ ተጓሚ በህግ አስፈጻሚዎች በፖሊሱ እና በ executive አካሉ ላይ ነው። ደረጃ በደረጃ እነዚህን አካሎች እየደረመሰ እየደረመሰ መሄድና ከነዚህ እነዚህ ድርጅቶች ውስጥ ከሚሰሩት አባላት መጀመሪያ ውዝዶ እንዲያደርጉ ማድረግ ሲችል ከቢሮክራሲ ውዝዶ እንዲያደርጉና ከህዝብ ጎን እንዲቆሙ ማድረግ ሲችል ከዛ ቀጥሎ በፍርድ አካላት ውስጥ በተርጓሚ አካል ውስጥ ያሉት ውዝዶ እንዲያደርጉ ማድረግ ሲችል ከዛም ወደ ፍጻሜው ላይ በደህንነትና በ army ውስጥ ያሉት አካላት withdraw እንዲያደርጉ ማድረግ ሲችልና convince ሲያደርጋቸው ለህዝባችን እኛ የተመሰረትነው የህዝባችንን ደህንነት ለመጠበቅ እንጂ ህዝባችንን ከመንግስት ለመጠበቅ አይደለም የሚለውን ሚናቸውን ሲረዱ ሚናቸው ያነውና መንግስትን ከህዝብ ለመጠበቅ ሳይሆን የተመሰረቱት የሀገርን ህዝብ የህዝብን ደህንነት ለመጠበቅ ነው ስማቸው እንደሚያመለክተው የሀገር መከላከያም ሀገርን ለመከላከል እንጂ ህዝብን መብቱን እንዳይጠይቅ አንደበቱን ሸብጎ ለማሰር አይደለም ያንን ተገንዝቦ ከህዝብ ጎን የሚቆም አካል መሆኑን ህዝባዊ መሆኑን ሲያሳይ ያኔ ለአምባገነን ስርዓት የመጨረሻው ደቂቃ ይሆናል ማለት ነው። ወደዛ እንግዲህ የምንጓዝበት ወደዛ የምንሄድበት መንገድ እንግዲህ ያለውም ሰዓት ቀልብ ገዝቶ ሽግግሩን smooth አድርጎ ሀገሪቱ የገነባችውን ሳታጣ የተገነባው ሳይፈርስ smooth በሆነ መንገድ ሁሉንም ተሳታፊ ያደረገ እንቅስቃሴ ነው። ይህን ወደ ኋላ ላይ የምንመጣበት ነው። ሌላውን እንቅስቃሴ ማድረጉ እንግዲህ ከገዢው አካል የምጠበቀው contribution ነው ማለት ነው እና ይህንን በዚሁ ላብቃ። ድንበር ከመተላለፊ በፊት እንግዲህ ሌላዎች ሀሳብ የሚሰጡና ሀሳብ የሚሰጡ ወንድሞች እህቶች ካሉ ባለፈው ጊዜ እህት አላልክም ተብዬ ተወቅሻለው እህቶች ካሉ በተለይ ወደ መድረኩ ብቅ ብትሉ በጣም ደስ ይለናል። መድረኩ ለቅቅ ያለው Thank you አቡ ምራን mic chapter እጅ አውታህል እና mic መውሰድ ትችላለን። unlock አድርጉት please admin ኦች ሌላ ጥያቄ ከሌለ ልጠይቅ ነበር ካለ እናስቀድም ይቻላል ይቻላል ጠይቅ ጠይቅ ያው የእኔ ጥያቄ እንግዲህ ያው ለተሰጡ ማብራሪያዎች በጣም ጥሩ ጥሩ ማብራሪያዎች ከሁሉም side ተሰጥተዋል በዋነኛነት ግን ከአንድ እስከ አስር በቀረቡት ያው እንግዲህ success በምንድን ነው የምንለካው ብሎ chapter two ያስቀመጣቸው መዘኛዎች እንዳሉ ሆነው የህዝብ ስብጥርና አራተኛና አምስተኛ ተራ ቁጥር ላይ የተገለጸው የሀገሪቱ ልሂቃን የሚያስተጋቡት ይሄ narratives ኡ ትርክቱ በተለይም አንድን ማህበረሰብ የሚያገልና በተለይ በተለይ ደግሞ አስገራሚ የሚሆነው በተቃዋሚ ጎራ ሆነው እዛ ማህበረሰብ ውስጥ ያለውን እዛ ሀገር ላይ ያለው ማህበረሰብ ሁሉ ሊያካትት በማይችል በጣም ጊዜ ያለፈበት ትርክቶች እጅግ በጣም በተደጋጋሚ ሲነገሩ ይሰማል እና ይሄስ ይሄ ነገር በዚህ አይነት ደረጃ ባለበት ሁኔታ እንዴት ነው ሰክሰሱ ወይንም ፌለሩ ልንትልል የሚችለው የሚለው በዚህ ላይ ትንሽ ማብራሪያ ቢሰጥበት ለማለት ነው። አመሰግናለሁ። Thank you ያስር ምናልባት አቡ ኢምራን ጥያቄውን ሰምተ ከሆነ admin ኦች አንዳንዴ የሰምቻለሁ ጥያቄውን ቅድም እንደ success point ሳይሆን ያነሳሁት እንወያይበታለን ብዬ ነው እንደዚህ አይነት የህዝብ ስብጥርና ትርክቶች inclusive ያለመሆናቸው አንዱ ሌላኛውን በጥርጣሬ የሚያህዝብ ነው ወይስ ተከባብሮ አንዱ የሌላኛውን ችግር የኔ ችግር ነው ብሎ የሚኖር ህዝብ ነው። በዛ environment ውስጥ የሚሰራ ተንቀሳቃሽ ኃይል ይህንን ነባራዊ ሁኔታ ተገንዝቦ ያንን የሚመጥን ስትራቴጂ ይዞ መጓዙ ስኬታማነት ያመጣል ነው ያልኩት። ስቆራረጥ ስለነበረ በትክክል አልተሰማም። ያንን ማድረግ ካልቻለ ግን ስኬታማነቱ እጅግ አጠራጣሪ ነው የሚሆነው። ምክንያቱም ጉልበቱ ጎልብቶ ጠንክሮ በሄደ ጊዜ የማስመሰል በማስመሰል የሚከተል ቢመስልም ከልቡ ካልሆነ anytime withdraw ማድረግ ይችላል እና ድጋፉ አስተማማኝነት የለውም ማለት ነው። ረዥም መንገድ አብሮ መሄድ ይከብዳል። ግን confidence build እያደረገ የሚሄድ ነው ወይ የትግሉ አጀማመር ራሱ ትግል የጀመረው አካል ያንን ተገንዝቦ confidence build እያደረገ ነው ወይ በማህበረሰባችን ውስጥ ያለ ጠንቅ ነው ያለ የረጅም ጊዜ ዘመናትን ያቋረጠ ችግር ነው እና ለዚህ መታከም አለበት ይህ ችግር መቀረፍ አለበት ብሎ እየሰራ ያለ ነው ወይ እየሰራ ካለ successful ወደ መሆን ወስደዋል ያንን ግን በትክክል እየሰራ ካልሆነ ልንመዝነው ይገባል እያልኩ ብዙ ጊዜ ስለ ሚዛን አስቻለሁ ይሄ የግል ሚዛናችን ላስቀምጥን የምንመዝነው ነው ትልቅ ክፍተት አለ በበኩሌ ትልቅ ጋፓ አለ ይህንን የትግሉ አቀንቃኞች ብቻ ሳይሆኑ ሌላኛው ማህበረሰብ ክፍል ልመለከተው የሚገባው ነው። መንግስታዊ አካልም ልመለከተው የሚገባው ነው። ምክንያቱም ይህ ለሀገር አንድ ሆና መዝለቅ አደጋን የሚጋርጥ ስለሆነ ይህንን አይነት ክፉ ህሳቤ ማረምና ማስተካከል እጅግ አስፈላጊ ነገር ነው። ካነሳሁት ነጥብ አንዱም ሌላም ከዚህ ጋር ተያያዥነት ያላቸው ምንድነው ካሉት ትርክቶች ከተነሳ ብዬ ነው። ከተነሱት ትርክቶች ሁል ጊዜ ሀገርን በጠላት የተወረደች ሁሌ ጠላት የሚያሰይርባት እና የማይተኛላት ተደርጎ በምትቀረጽበት ጊዜ ለሀገሬው ህዝብ የምንነገረው ምንድን ነው? አንተን የሚያስፈልግ ጠንካራ መሪ ነው። ፍትሃዊ ሳይሆን ጠንካራ መሪ ነው። ዲክታተር ነው ነው መልእክቱ እና ከአንተ ሆነ ድረስ ኢትዮጵያዊ ነኝ እስካለ ድረስ ተሸከመው የምን መልእክት ነው ትርክቱ ሲያስተላልፍ የነበረው እና ይህንን አይነት ጠንቀኛ ትርክት ወደ ጎን ትቶ አገራችን ከጎረቤቶቿም ጋር መብቷን አስጠብቃ በኩል መኖር የምችልበትን ፖሊሲ ቀይሶ የምኖር ህዝባዊና ዲሞክራሲያዊ የሆነ መንግስት ሊኖራት የምትገባ ትልቅ ሀገር ነች የሚለውን የሚያራምድ ነው ለዛች ሀገር የሚያስፈልገው እና ምን ያህሎቹ እንቅስቃሴዎች እንደዚህን አይነት ነጥቦች ያካትቱ ናቸው እነኝን አይነት ነጥቦች ከቁም ነገር ካልወሰዱ ጋሬጣ ይሆንባቸዋል ከቁም ነገር ወስዶ ደግሞ እየሰሩበት የሚሆኑ ከሆነ ወደ success ያመራቸዋል የሚል ነው ለመግለጽ የፈለግኩት እንጂ በራሱ መመዘኛ አይደለም ነገሩ አመላካ ጋሬጣ ነውና ያንን ጋሬጣ tackle ለማድረግ already በመንገድ ላይ ፕሮግራም ካለውና እቅድ ካለው መስመር ላይ ነው ማለት ነው ችግሩን ተረቶ መፍትሄ እየቀረጸ ነውና ግን ይህን ተዘናግቶ ከሆነ ግን ችግሩ ክፍተት አለበት ጎዳናው ክፍተት አለበትና ለሰክሰስ የሚያበቃው ጎዳና ይወሳሰብበታል ይረዝምበታል የሚለውን ለመጠቆም ነው ጨርሻ ነው ቴንክ መልሽን ነው Thank you። አቡ ኢምራን ሌሎች ጥያቄዎች ወይም አስተያየት ያለው ሰው ካለ forward ያደርገው። እኔ ምናልባት አሁን ባለው የፖለቲካ ወይም የመንግስት አቋም መንግስት በራሱ የተሽመደበደበት ደረጃ ላይ አይደለም ወይ የሚል ነው የኔ ጊዜ የኔ አስተያየት እና ምክንያቱም ideology ው የ political ideology ው political ሰዎችን ያቀፈበት ideology ው የሞተበትን ሁኔታ በእርግጥም እየተስተዋለ ነው። ሌላው ምንድን ነው ህወሀት ሌላ የሚጠቀመው ነገር ራሱን ግዙፍ አድርጎ በማሳየት ሰዎች ላይ የሳይኮሎጂ ተጽዕኖ ለመፍጠር እና ፍራቻዎችን ለመፍጠር የሚያደርጋቸው ነገሮች አሉ። በሌላ በኩል ደግሞ ምንድን ነው ተቃዋሚዎች አንደር ስቲሜት የማድረግ ነገሮች አሉ። እነዚህ ደግሞ አንደር ስቲሜት የማድረጎች የማድረግ ሂደቶች ያለውን አንድ ዴሞክራቲክ መንግስት ወይም እንደ ህዋት ያለውን ሊሰሩ የሚገባቸውን ነገሮች እንዳይሰሩ እንቅፋት ይሆናል። አሁን ያለው የዚህ በተለይ በኦሮሞ እንቅስቃሴዎች ላይ እነዚህን ነገሮች የናደ አይደለም ወይ ወይንስ still ይሄ ራሱን አግዝፎ ያለው ስርዓት እውን እንዳለው military አለው ወይ? ወታደሩ በእርግጥስ ነገ ወደ ህዝብ ላይ ይተኩሳል ወይ? ፖሊስ እንዳየነው ባለፉት ሁለት ዓመታት ሶስት ዓመታት ወደ ህዝብ የተጠጋበት ሁኔታ አለ። የደህንነት ጉዳይ በምንመለከትበት ሰዓት የተለያዩ መረጃዎች አፈትልከው የሚወጡት እዛ ውስጥ የህወሀት ideology ሙሉ ለሙሉ መሞቱን የሚያሳዩ ናቸው የሚሉ ሰዎች አሉ። ከዚህ አንጻር እነዚህ ያሉት ተቋማቶቹ ተሸርሽረዋል። የፓርቲ ፖለቲካው ያከተመለት በሚመስል መልኩ ነው ዛሬ ይኸው በተደጋጋሚ የምናያቸው ስብሰባዎች የፖሊሱ፣ የደህንነቱ፣ ኢኮኖሚው አሁን ባለበት መልኩ እስከ ዛሬ ድረስ 11 ነጥብ አደገ ወይም ሁለት ድጅት አደገ የሚባለው ኢኮኖሚ አሁን የዕዳ መክፈያው ጊዜ ነው። ከዚህ የነዳጅ እቀባ ጋር ተያይዞ ደግሞ ዛሬ ምናልባት ባይገለጡም ነገና ከነጎዲያ ግን ኢምፓክታቸው በጣም ከፍተኛ ሊሆን እንደሚችል ምንም የሚያጠራጥር ነገር የለም። ለምሳሌ ኤሌክትሪኮችን፣ ፖሎችን የመጣል ጉዳዮች በሚጀመሩበት ሰዓት የተለያዩ ወደ ሀገር ውስጥ የገቡ የሀገር ውስጥም ሆኑ የውጭ ድርጅቶች ኤክስፖርት ማድረግ total የሚያቆምበት ሁኔታ እየታየ ነው እና እነዚህ ስርዓቱን መዳከሙን አያሳዩም ወይ ነው ጥያቄው። እስቲ ፍትህ እዚህ ጋ አቡ ኢምራን እዚህ ጋ አስተያየት ካለ ግን የውይይቱ በሁለት ሰንጥቄዋለሁ ብዬ ነበር። የመጀመሪያውን ጥያቄ ህዝባዊ እንቅስቃሴ አመራር፣ ግልጽ የሆነ አመራር ያለው ህዝባዊ እንቅስቃሴ የአምባገነን ስርዓትን ሊደረምስ ይችላሉ ወይ የምል ነው ጥያቄውና ለሁለት ከፍሎ ማየቱ clarity ን ያመጣል ብዬ ነው። መጀመሪያ ህዝባዊ ጥንካሬ internally በውስጡ ያለውን ይዘቱን እንመልከት ወደሚለው ያተኮርኩት እና ይሄ አሁን አንተ እያነሳው ያለው ሁለተኛውን ገጹ ነው የመጀመሪያውን ጥያቄ ሁለተኛው ገጽ ያለው እንቅስቃሴው እየተጋፈጠው ያለው መንግስትስ ራሱ እየደከመ አይደለም ወይ የምለው ነው ያንን የተለያዩ መመዘኛዎች ስላሉ ወደዛ ከመሄደ በፊት ይህንን part one ያለንም ጊዜ አጭር ስለሆነ ይህንን part one ላይ እናቁም ወይስ እኔ በቂ note ኦች አሉኝ መቀጠል እንችላለን appetite ኡ ካለ ማለት ነው የተወያዮቹ ብዙ ስለተቆራረጠ part one ኡ እና ለዛ compensate ለማድረግ ፍቃዳቸው ከሆነ ያው part one ትንሽ የተቆራረጠ ነበር እና normally ሰዓታችን የያዝነው ጊዜ ገደብ ሶስት ደቂቃ ውስጥ ያልቃል። ነገር ግን የታዳሚዎቹ ሁኔታ ይወስነዋል። ውይይቱን በተወሰነ መልኩ እንቀጥል ወይንስ እዚሁ ሰዓታችን ስላለቀ እዚሁ እናቁም የሚለው ለታዳሚው የተተወ ነው እና አስተያየታችሁን ስጡን። የርዕሱ አቅራቢ በአንዲት ነጠላ ሀሳብ ላይ ነው የመጀመሪያ ሀሳባቸውን ያጋሩን። ዋና ዋና የሚባሉ የዕለቱ የመወያያ ነጥቦች አልተነኩም። በእርግጥ ሰዓቱ እንደምናየው ተገባዷል። በእኔ በኩል ቀጣይ ቢበዛ ሰላሳ ደቂቃ ተሰጥቶ ቢያንስ በጥያቄ መልክ የቀረቡትን ሀሳቦች እንዲሁም የዕለት መለስ ብለንባቸው የዕለቱን ፕሮግራም ብንቋጨው መልካም ይመስለኛል። ያለበለዚያ የዛሬው ርዕስ በአግባቡ ሳይዳሰስ ሰዓቱ መቋጨቱ ነው። ከዚህ በኋላ እንግዲህ ልምድም ይሆንናል ብዬ አስባለሁኝ ለተናጋሪ ለመድረክ ሀሳብ አቅራቢ የሚሰጡ ደቂቃዎች ገደብ ሊኖራቸው ይገባል። ወይ ለእኔ ቀጣይ ሰላሳ ደቂቃዎች ቢጨመሩ መልካም ነው ብዬ አስባለሁኝ። እንግዲህ የተወያዮቻችን ቁጥር ባደገ ጊዜ እነዚህን የ time ውስንነቶች ከጊዜ ጋር አብረን manage የምናደርገው ይሆናል እና ከዛ አንጻር ነው። መጀመሪያ ላይ የተጀመረው point ምናልባት highlight አድርግልንና ፍትህ ከልሰውና ከዛም በኋላ ጥያቄዎች ካሉ ጥያቄዎችን እናስተናግድ መሰለኝ። ያው ቴንክ ዩ በጣም አመሰግናለሁ። የተነሳው ነገር በመቆራረጥም በምንም ያው የተቋጨ ነገር ስለሌለ ትንሽ ይገፋ የሚለውን ሀሳብ ለመደገፍ ነው። አመሰግናለሁ። ቴንኪ እንደተባለው ሰላሳ ደቂቃ ምናምን እንኳን at least። አቡ ይምራን የምታደረግልን ነገር ምንድን ነው? point ኦቹን summarize አድርግልን እና ከዛ በኋላ የመጨረሻ ጥያቄ ያለው ሰው ካለ ጥያቄውን እናስተናግድ። ይህንን point እንግዲህ መልሶ ለመዳሰስ የአንድን ህዝባዊ ጥያቄ የአንድ ህዝባዊ እንቅስቃሴ ያለ በቂ አመራር አምባገነን መሪዎችን እና ስርዓቶችን ሊገረስስ ይችላል ወይ የሚል ነው የመጀመሪያው ጥያቄ እና መጀመሪያ የፈለግኩት ውይይቱን ማስኬድ የፈለግኩት ህዝባዊ እንቅስቃሴ ጥንካሬው ምን ሲሆን ነው አምባገነናዊ ስርዓትን የመሰለ ጠንካራ አካል የምጥለው የምለውን ለማየት ምን አይነት ነጥቦችን ማሟላት አለበት ወደ ውስጥ እንመልከት ለማለት ፈልግ ነው መጀመሪያ ትግሉ ወደ ውስጥ ተመልክቶ ማሟላት ያለበትን ነጥብ ምንድን ነው ከተዘረዘሩት ነጥቦች ውስጥ ምን ያክሎቹን አሟልቷል ምንስ ይቀረዋል የሚለውን ማየት ተገቢ ነው የምለው የመጀመሪያ ጥያቄ ነጥብ አድርጌ ያነሳሁት ለአንድ ህዝባዊ እንቅስቃሴ ስኬት ማህበራዊ መሰረት ነው ሰፊ የሆነ ማህበራዊ መሰረት የኔ ነው የኔ አጀንዳ ነው ብሎ የሚከተለው በማንኛውም ሁኔታ ስር ፕሬርም የሚኖሩበት ህይወቱንም መክፈል ይሁን የገንዘብ ዋጋም የስርዓት ዋጋም መክፈል ይሁን የአካልም ዋጋ መክፈል ይሁን ለዛ አካል ለዛ አላማ መቆምን የቆረጠ ማህበረሰብ ስኖም ነው ብዛቱ ወሳኝነት አለው ቆራጥነቱ ከፍተኛ ቦታ የሚሰጠው ነው አላማውን ይህንን ደግሞ ለማድረግ አላማውን ማወቅ አለበት ምን ያክል አላማውን አውቅ የቆመለትን አላማ በምን ያክል ተገንዝቦታል ለዛ ዋጋ ለመክፈል የተነሳለትን አላማ የሚለው ነው ይህንን በተመለከተ ሰፊ መሰረት ያለው መሆኑን አይተናል broadly ነው የተነሳው በሀገር ከምስራቅ ወደ ምዕራብ ያለችውን የሀገሪቱን ክፍል ነው ያጥለቀለቀው እና የኦሮሞን ህዝብ እንቅስቃሴ ካየን በሰሜኑ የአማራ ማህበረሰብን እንቅስቃሴ ካየን ደግሞ ሁለተኛውን ሰፊ ህዝብ በከፍተኛ ደረጃ mobilize ያደርገ ነው በሁለተኛ ደረጃ እንግዲህ የምነሳው ጥያቄ ህጋዊነት ያለው ነው ወይ ተገቢነት ያለው ነው ወይ የምለውን ነው የተነሳው ይህንን approval ቅድም የተነሳውን ሴክ ያነሳውን ነጥብ clear አድርጌ ልሄደውንም የመንግስትን approval ለ የሌሎች ዜጎችን approval አሁን ለምሳሌ በ northern አሜሪካ የጥቁሩ ማህበረሰብ በ civil liberty እንቅስቃሴ ጊዜ ጥያቄውን አንግቦ ስነሳ የእኩልነት ጥያቄ የመብት መከበርን ጥያቄ አንግቦ በተነሳ ጊዜ ዋነኛው success ኡን ያመጣው ከሌላኛው ዘጠና percent በላይ ከሚሆነው የነጭ ማህበረሰብ ተቀባይነት ማግኘቱ ነው ከመንግስት ብቻ አይደለም ከመንግስት አይደለም መጀመሪያ legitimacy የመጣው የነጩ ማህበረሰብ ይሄ ጥያቄ ተገቢ ነው ህጋዊ ነው፣ ህገ መንግስታዊ ነው። ይህንን መብት ጥቁር አሜሪካ ወገኖቻችን ይገባቸዋል ባለበት ጊዜ መንግስት ተገደደ ያንን መብት ለማክበር ማለት ነው። ይሄ ሌጂቲመሲን የሚያመጣ ነው፣ ህጋዊነትን የሚሰጠው ነው። በዜጎች በገዛ ዜጎች መካከል የሚመጣም ሌጂቲመሲ በጣም አስፈላጊ ነው። ምክንያቱም ከአንተ ጎን ቆሞ አምባገነን ስርዓትን ይፋለማል፣ ለዲሞክራሲ መምጣት ይታገላልና። ይህንን ለማስመር ብዬ ነው ቅድም legitimacy ውን ያነሳሁት። እንጂ የገዢውን የተጠያቂውን አካል approval ማጽደቅ ይጠይቃል አይጠይቅም የሚል አልነበረም። አሁን በዛ ተስተካክለዋል ማለት ነው። ሁለተኛው ሌላኛው ለማንፈሳይዝ ለማድረግ የሚፈልገው አስፈላጊው ነጥብ ምንድነው? የህዝባዊ እንቅስቃሴ ዓላማ ቀጣይነት ባለው መንገድ አምባገነኖች ሊያጠለሹት በማይችሉበት ሁኔታ እየተቀረጸ መቅረብ አለበት። ይህ ለታጋዮቹ ጽናት ይሰጣቸዋል። ለሌላኛው ደግሞ በጥርጣሬና በስጋት ለሚመለከተው ደግሞ መረጋጋትንና ወደ ትግሉ መቀላቀልን ያመጣልና force ይጨምርለታል ማለት ነው። ይሄ ሌላው የተነሳው ነጥብ ነው። ከዛም የሀገሪቱ ልቃን ያላቸው ህሳቤን ነው። ያንን አሁን በቅርብ በጥያቄ መልክ የተነሳው ስላብራራ ወደዛ ሊመልስን ግን እነኚህ የሀገር ትርካ ትርክቶች በህዝብ መሀል ያሉ ግንኙነቶች አንዱ ሌላኛውን የመጠራጠር ያለመተማመን ጉዳይ አንድን ትግል የመመራ አካል በጥንቃቄ ሊያዩ የሚገባ እና ያንን ችግር የሚቀርፍ ስትራቴጂ ነድፎ መንቀሳቀስ አለበት ውጤታማ መሆን ከፈለገ ምክንያቱም አንድ ህዝብ ሌላኛውን ጥያቄ በጥርጣሪ አይን የሚያይ ከሆንና ሀገር ለማፍረስ ነው ለመገንጠል ነው እያለ የምፈራ ከሆነ ይህ conception ኑ ትክክል እንዳልሆንና የተሳሳተ መሆኑን የሚያረጋግጥ የሚያሳይ ተጨባጭ የሆነ element እያሳየው ማስረጃዎችን እያሳየው መጓዝ ይኖርበታል ይሄ የሽንፈት ምልክት አለ የአሸናፊነት ምልክት ነው የበላይና የመሆን ምልክት ነው ምክንያቱም የራስን አላማ ግልጽ አድርጎ ሌላኛው መሳብ ማስተባበር መቻል ለጋራ ለዲሞክራሲ ለሀገር እድገትና ብልጽግና ማነሳሳት መቻል የአርአያነት ጉዳይ እንጂ የመሸነፍ ጉዳይ ስላልሆነ ይህንን አይነት ስራ በጥንቃቄ ሊሰሩበት ይገባል የሚል ነው የትግል ስልቶች እየተቀያየሩ መምጣትና ትግሉ imprevisible መሆን ለመንግስት አካል ያንን ለማዳፈን ለመፈልግ መንግስት የማይመች የማይተለም መሆን ሁል ጊዜ አንድ አይነት rhythm ያለው ነው ብሎ ለማዳፈን እንዳይቀለው በተለያየ መልክ የሚቀርብ ትግል መንግስትን ያደናግረዋል፣ resource ኡን ያባክናል። አንዱን ለማፈን ሰው አሰልጥኖ ተዘጋጅቶ ሲቆይ ሌላ አይነት ትግል ስልት ቀይሶበት ስመጣ ያንን ደግሞ ለመማር እና እንደገና ለማዳፈን የሚያደርገው ጥረት ጊዜ resource ያባክንበታልና ይህም የአንድ ትግል ወደ success የሚመራ ነው። እያደረጉት ነው። አሁን እያደረጉት ነው። በተሟላ ሁኔታ ነው። ያንን እንግዲህ ታይም ውል እያንዳንዱ ሰው ሚዛኑ ላይ ያስቀምጥ የምለውን ቅድም ያመጣው እዚህ ነው ሌላኛው ነጥብ ትግሉ በመንግስትን በተሸከሙ ምሰሶዎች ላይ በየደረጃው ያነጣጠረ መሆን አለበት ብያለው ቅድም ይህንን በድፍኑ በጥሬው ያስቀመጥኩት ምክንያቱም የአምባገነን ስርዓት የሚንተራስባቸው የተለያዩ ምሰሶዎች ስላሉ እነዛ ምሰሶዎች ውስጥ የሚሰሩ አካላትን ነው መጀመሪያ target የሚያደርገው ሰዎችን ነው ውዝጆ የሚያደርጉ ማለት ነው ልባቸውን ይሸፍት ነው የሚያደርጉ ስርዓቱን አግባብ የሌለው ህገወጥ ስራ ነው እየሰራ ነው የሚል ስሜት ተሰምቷቸው ያንን ህገወጥ ስራ ከመስራት ራሳቸውን ሲያቅቡ የህዝብ ወገንተኝነታቸውን ሲያረጋግጡ ያኔ መፍረክረክ ይመጣ ይጀምራል ማለት ነው የነኚህ አካላት ግን በየደረጃው ነው። መጀመሪያ ideology ው መመታት አለበት። ያ አካል ያለው ideology የመከፋፈል ideology ከሆነ የመከፋፈል ideology ው ማምከን ያስፈልጋል። ክፍል ለክፍፍሉ በር መዝጋትና የሚያወራው የመከፋፈል አጀንዳ ባዶ እንደሆነና ህዝብ ያ ተከፋፍሏል፣ አንድ ይጠፋፋል፣ ይጨራረሳል ያለው ህዝብ አብሮ መኖር መቻሉና በታሪክ ውስጥ አብሮ የኖረ ያስመሰከረ ህዝብ መሆኑን ግን ለወደፊት ቀጣይ የሆነች ሀገር ለመገንባት በኩልነት በኩል የሀገር ባለቤትነት ላይ መሄዱ ደግሞ ጠንካራ መሰረት ይሰጠዋል ብሎ አሰርቲቭ ሆኖ መሄዱ የሰክሰስን ምልክት ነው የምንለው የመንግስት ፒላሮች እንግዲህ መጀመሪያ እዛ ውስጥ የሚሰሩ አካላቶችን ደረጃ በደረጃ ዝቅተኛ ደረጃ ቢሮክራቶች ቀጥሎ በህግ አውታ ውስጥ የሚሰሩ ቀጥሎ በደህንነት አውታር ውስጥ የሚሰሩ በሚኒስቴር አካል ውስጥ የሚሰሩ እንደዚህ እያለ በየደረጃው የሚሄድ ይሆናል ማለት ነው okay ይህንን እንግዲህ በተመለከተ summary ው ወደዚሁን ለማጠቃለል ህዝባዊ እንቅስቃሴው ሌላኛው አንዱ በአሁኑ ጊዜ በተለይ የኦሮሞ እንቅስቃሴ ሀገራዊ መልክ እየያዘ ስለመጣ ያንን መጀመሪያ ይዞት የተነሳውን አጀንዳ ከዚህኛው ጋር በማይጣረዝ መልኩ እንዴት ለ social base ኡ ማስገንዘብ ይችላል ያንን challenge ተወጥቷል ወይ አልተወጣም ወይ አክቲቪስቶቹ መመለስ የሚችሉት ጥያቄ ነው ከዛ ደግሞ ለኢትዮጵያውያን ወገኖቹ ይህ አጀንዳ የኦሮሞ ህዝብ አጀንዳ የኢትዮጵያውያን አጀንዳ ነው የግል የአንድ ብሔረሰብ አጀንዳ ብቻ አይደለም የሚለውን convincing በሆነ መንገድ በቀጣይነት ባለው መንገድ ማስኬዱ እጅግ አስፈላጊና ስኬታማነትን የሚያመጣ ነው እንግዲህ እነኚህን ነጥቦችን ነው ከሞላ ጎደል ያነሳሁት በተለይ የስርዓቱ ምሰሶዎች የቆጠብኩት ለሌላኛው part ነው አንድ አምባገነት ስርዓት ሲባል ጥንካሬ ምኑ ላይ ነው ምሎ ያኔ የሚዳስሰው ነገር ስላለ ለዛ ነው የቆጠብኩት አሁን እንግዲህ በዚህኛው ገጽ ይህንን internally እንቅስቃሴ ወደ ራሱ ስመለከት ጥንካሬ አለኝ የለኝም ረዥም ጉዞ መጓዝ ይችላለሁ አልችልም የሚለው ምላሽ የሚሰጥበትን ሁኔታ ነው criteria ነው ያስቀመጥኩት። እነ exhaustive አይደሉም፣ የተሟሉ criteria ዎች አይደሉም። በርካታ criteria ዎች አሉ። እንዲያው ከአንዳንዶቹን ጠቀስ ጠቀስ ላርግ ብዬ ነው። እንግዲህ በዚህ አይነት summary ነው። በዚህ ላይ ይህ ውይይትን የምቀሰቅስ ከሆነም ደስተኛ ነኝ። የተወሰኑ ወንድሞችና እህቶች እህቶችን እንበል ባለፈው ጊዜ ባል ማለት አዝናለው እህቶቻችንን ብቅ እያላችሁ ብትሳተፉ በጣም ደስተኛ እንግዲህ መድረኩን ለቃሉ ለአስተናባሪ ቴንኪዩ አቡ ይምራን አድማጮች እንግዲህ እስካሁን እየተወያየንበት ያለንበት ርዕስ እንግዲህ summarize አድርጎልናል አቡ ይምራን ጥያቄዎች ካሉ እዚህ ላይ ተጨማሪ ሀያ ደቂቃ አስራ ስምንት ደቂቃ አለን ከዚህ በኋላ በዚህ አስራ አምስት ደቂቃ ውስጥ ጥያቄዎችን ወይም ደግሞ አስተያየቶች ካሉ ተቀብለን እናስተናግዳለን እጅ አይታየኝም ነው ወይስ ለቅምሻ ክል ለመጪው ሳምንት የምናየው አምባግነኖች አንድን ህዝብ ከፍላጎቱ ውጪ ጨፍድዶ ለመግዛት አቅማቸው ምን ላይ የተመሰረተ ነው? ምንድን ነው ምሰሷቸው? ይህንስ ምሰሶ ተሸካሚ ማን ነው? ምንስ ኤለመንትን ሲያሟሉ ነው ይህን ምሰሷቸው ዘላቂ ለረጅም ዓመታት እንድቆይ የሚያደርጉት? ምንስ ስጎልበት ነው የምፍረከረከው የሚለውን እናለን እንግዲህ ለዛሬ ትግሉን ወደ ውስጥ ወደ ራሱ መመልከት ላይ ነው እኮ ነው ሁለት እጅ አለው ሙሲን አዲስ አብዲ ሁለት ስሞች አሉ አስተናባሪ አዋው አይ ኑር ሁሴን እና አብዲ ኑር ሁሴን ይቀድማል mic ውሰድ ይሰማል ይሰማል ይሰማል ይሰማል እንሻላ ብስሚላ አልሐምዱላ ብልዓለሚን ይሄ የዛሬው የተጀመረው ውይይት ርዕሱ ለ next week ቢቀጥልና በዚህ ላይ በደንብ ሰው በሰፊው ቢወያይበት ወደሚቀጥለው ርዕስ ቶሎ ከማሸጋገር ይልቅ ይህንኑ ርዕስ በደንብ ለሚቀጥለውም ሳምንት በደንብ በሰፊው ሁሉም አስተያየት ቢሰጥበት እስከዛ የራሱን የቤት ስራ ሰርቶ በደንብ ውይይቱ ጠንከር ቢል ውጤት ወይንም ለሚመጡ ቀጣይ ውይይቶች በደንብ base እያያዝን እና ጥሩ አይነት ነገር እየተያዘ ይካሄዳል የሚል ሀሳብ ስላለኝ ነው። በተረፈ ሁሉ ነገር በጣም ቆንጆ ነው። በጣም አመሰግናለሁ። እናመሰግናለን ኑር ሁሴን፣ እንቀበላለን። ምናልባት ይሄኛው ርዕስ ግን ይሄኛው ርዕስ ግን በተወሰነ ስፐሲፊክ ታይም የተገደበ ነው እና ለዚህኛው ሳምንት ብለን ባለፈው አስተዋውቀን ነበርና በሚቀጥለው ሳምንት ይሄኛው አጀንዳ ነው፣ ግን የዚህ አጀንዳ ሁለተኛው ክፍል ነው የሚቀጥለው። ለወደፊቱ ግን ያልካቸውን ነገሮች ከግምት ውስጥ እናስገባለን። አብዲ mic ውሰድ። እሺ፣ ለተሰጠኝ እድል አመሰግናለሁ። እኔ ልጠይቅ የነበረው ሀሳብ መጀመሪያ ራሱ እንደ መሰረት አድርጎ የተነሳው ወይም ደግሞ እንደ reference point አድርጎ የተነሳው regime change ን ነው እና መንግስትን ለመናድ የሚንቀሳቀስ እንቅስቃሴ ምን መሆን አለበት የሚባሉ point ኦች እየተነሱ ነበርና reality ው እንደዛ ነው ወይ ወይም ደግሞ ታም reality ው እንደዛ ነው አይደለም የሚለው ላይ controversy ካለ ያለው እንቅስቃሴ regime ኡን ለመናድ እና regime ኡ internally ጫና በዝቶበት ሪፎርም እንዲያደርግ ሲሆን እነዚህ point ኦች valid ይሆናሉ ወይ ማለት ነው። ስናየው ያለው እንቅስቃሴ generally regime ኡን ወደ መናድ የሚል ደረጃ አልደረስም። እስፔሻሊ በጣም powerful የነበረው የኦሮሚያ part ኡ እንቅስቃሴ ነው። ጫናም ሲፈጥር የነበረው የኦሮሚያ side የነበረው እንቅስቃሴ ነው። እንቅስቃሴው ከህዝብ ላይ ተነስቶ ወደ structured በሆነ ማለት central power ን challenge ወደ ማድረግ በሚሸጋገርበት ጊዜ OPDO ን ነው እንደ agent አድርጎ መጠቀም የጀመረው ኦፒዲዮ ባይ ዴፊኒሽን ሪጂም ቼንጅን የሚያመጣ አይደለም ቢኮስ ፓርት ኦፍ ሪጅም ስለሆነ ማለት ነው ስለዚህ regime ኡ internally reform አድርጎ አገሪቷ democratize እንድታደረግ እንጂ መጀመሪያ እንትኑ ራሱ ምንድን ነው ፓርቲው democratize እንዲያደርግ የዛ effect ደግሞ አገሪቱ democratize ወደ ማድረግ ትሄዳለች እና የሆነ opposition party ወይም ደግሞ የሆነ opposition organized የሆነ opposition movement የሆነን regime ጥሎት ከዛ በኋላ እሱ ሊቀመጥ ወይ ደግሞ ሌላ ነገር ሊያመጣ አይነት አይደለም movement ኡ። እና movement ኡ still የ movement ኡ መሪዎች ላይ በተደጋጋሚ ስናይም ያለው የ OPDO ዊች ዝ እንትን አሁን ትግሉ ላይ agent ሆኖ እየሰራ ያለው ማለት ነው የመጫወቻው ሜዳው ኢህአዲግ ነው እየተባለ ነው እና ሁሉንም ካርድ በዛ በኩል ነው እየተጫወተ ያለው ለ OPDO ከታች ሆኖ ነው movement ኡ ድጋፍ እየሰጠ ነው ለሪጅም ቼንጅ ኦኬ ፖይንቶቹ ቫዲድ ሊሆን ይችላሉ regime ኡ ግን ሪፎርም ሊያደርግ እነዚህ point ኦች valid ሊሆኑ ይችላሉ ወይ ብዬ ነው ለመጠየቅ ያሰብኩትኝ። probably ለ regime change በቂ አሁን ያለው ነገር በቂ እንትን ለሪፎርሙ በቂ ሊሆን ይችላል። ለ regime change ግን ብዙ ነገሮችን ይጠይቃል እና which is less probable የ movement ኡም target ም አይመስለኝም እና reality ው እና የቀረበው ነገር እንዴት ይታያል? ሪፎርም እና change ለሁለቱስ አንድ ላይ ይሰራሉ የሚለው ላይ አመሰግናለሁ OK አብዲ thank you በጣም አሪፍ ጥያቄ ነው እና አቡ ኢምራን እንግዲህ እግረ መንገድህን የኔንም በዛው ታያለህ እና አሁን አብዲ ባለው ላይ ምንድን ነው ማንኛውም የህዝብ uprising progressively ጥያቄዎቹን እያሰፋ እያሰፋ የሚመጣ ነው ከሚለው ነው ብዙ ጊዜ ይሄ argument ሲነሳ ነገር ግን ይሄ የ regime change ነው ወይ ኢኒሻል የነበረው ማንኛውም ጥያቄ በተወሰነ መልኩ ይነሳና ከዛ በኋላ ወደ regime change ሊያድግ ይችላል የሚሉ መከራከሪያዎች ብዙ ሰዎች ጋር አለ። ሌላው ምንድነው የአነሳው የ OPDO ን ወዘተ እንግዲህ ይሄ በአንድ ሀገር ወይም ኢትዮጵያ ባለችበት አጠቃላይ ድብልቅልቅ ባለ ሁኔታ ውስጥ በትንሽ cost ያለውን ስርዓት democratize ሊሆን የሚችል ከሆነ democratize እንዲያደርግ ራሱን እድል የመስጠት ሂደቶች ናቸው እና ነገር ግን ሪስፖንስ ስርዓቶቹ ምላሽ positive ምላሽ የማይሰጡ በሚሆንበት ሰዓት ግን ሂደቱ ዞሮ ዞሮ ወደ regime change አመራም ብሎ ማለት የሚቻል አይመስለኝም እስቲ አቡ ኢምራን ይህንን አንተ እንዴት ታየዋለህ መልካም የተነሱት ጥያቄዎች valid ናቸው። ለነሱ ለመነሳታቸው ምክንያት የሆነው የውይይታችን ባሰብነው መንገድ ያለመሄድ ነው። ዛሬ ሶስት ክፍሎችን አጠር አጠር አድርጎ እንዲሁ በስሱ ለመዳሰስ እና ሌሎች ወንድምና እህቶች ዲቴሉ ላይ እንድነጋገሩበት ለማድረግ ነበር፣ ግን አልተሳካም። ይህ አሁን አብዲ ያነሳው በውይይቱ ክፍል ሶስት ነው። የተያዘው። ያም ምንድነው የመጀመሪያው ስለ ህዝባዊ ትግሉ የውስጥ ጥንካሬና ፍራጂሊቲ ነው። ሁለተኛው የስርዓትን ጥንካሬና ድክመትን የሚለካው በሚለካው በምንድን ነው? ይሄ ሁለተኛው ጥያቄ በተመለሰ ጊዜ ይህ ስርዓት አሁን የተጋለጠው challenge የሚደረምሰው ነው ወይስ ወደ compromise የሚያመጣው ነው የሚለውን መነጋገሪያውን challenge ኡን እዛ ላይ ለማምጣት ነበር ምክንያቱም ሁል ጊዜ የኛ በእኛ የውይይት መድረኮች የሚነሱ ነጥቦች ምንድናቸው በተለያዩ የሀገሬ ልጆች በእኛም ጭምር ያው በስሜታችን በኩል የምንመኛትን ነገር ነው እና የምናቀነቅለው የስርዓት ለውጥ ያመጣል አያመጣም የሚለውን ክርክር ነው የምንሄደው ወይስ በትክክል መዘነን አይተነው ትግሉ እስከምን የትግሉ ጥንካሬና ድክመት አይተናል ዛሬ ብቻ ኖሮ የመንግስትን ድክመትና ጥንካሬ ለማለት የሚያስችል ውይይት ነበረ። በዛ ላይ ያለኝ argument ሌላ ነው። ይሄ መንግስት አሁንም ቢሆን fragile አይደለም፣ ጠንካራ ነው። የገጠመውንም challenge ተወጥቶ revive recover ማድረግ የሚችል አቅምም ያለው ነው። ይህንም መዘንጋት የለበትም። experience ም ያለው ነው የሚል ግምት አለኝ። ያንንም እንግዲህ በተመረኮዘ ብዙ አስተያየቶች ሶስተኛው ክፍል ደግሞ የሚመጣው ለውጥ ተብሎ የምታሰበው እንዴት ነው transition from dictatorial system to democratic system እንዴት ነው በሌሎች ሀገሮች የታዩት ሶስት theory ዎችን አንስቼ ትንሽ ላይን በሱ ለመዳሰስ አስቤ ነበር እና አሁን አብዲ ያነሳው point ከነዛ ውስጥ የምጠቃልል እና በነዛ ውስጥ የታቀፈ ነው እና unfortunately ግን ውይይታችንን ገፍተን መሄድ ስላልቻለን በበዚሁ የግድ ማቆም አስፈልጓል አስፈልጓልና የመጀመሪያው ለምሳሌ ይህም ጥያቄ መመለስ የአምባገነን ስርዓት ዲሞክራሲ ሽግግር ስልቶችን resource ምንድን ናቸው? screen ላይ ይታያቸዋል። hello አላችሁ አለን አለን አይታይም screen ኡ አይታይም ወደ ታች presentation seventeen ምናምን የሚሉ እንትኖች አሉ ወይም maybe እነሱን click ካረካቸው እሱ seventeen ነው እሱ ነው እሱን ነው click ያደረኩ እኔ ስክሪኔ ላይ አየዋለሁ እናንተን አያሳይም ማለት ነው አይ share ስላልተደረገ አይታይ እሱ እንደዛ ነው OK ኦኬ ያነሳቸው ጥያቄዎች እንግዲህ በዚህ በኩል ህዝባዊ እንቅስቃሴዎች ስኬታማ ሆኖ የአምባገነን ስርዓት ብንዱትስ የምጠብቀውን ለውጥ ለማምጣት አስተማማኝ ናቸው ነው ወይ ይላል ይህን ጥያቄ ለመለስ ከአምባገነን ስርዓት ወደ ዲሞክራሲያዊ ስርዓት ስለመደረግ ሽግግር ካሉት ቴዎሪዎች ሶስቶቹን በስሱ እንዳስሳለን ይላል እና በዛ ውስጥ የምነሳ ነው አሁን ያለውንም የትግል ደረጃው ምን ያህል እንደሆነ የምንዳስስበት የምንመርጠው ይህንን መንግስት ወደ compromise አምጥቶ የለውጡ አካል ማድረግ ነው ወይስ አሻፈረን ከዚህ የዚህ መንግስት አይን ማየት አንፈልግም የሱ ስም የሚነሳበት ቦታ ላይ አንገኝም የሚል አይነት childish የሆነ move ነው የሚከደው ወይስ ሌላ አማራጭ አለ ደግሞ ያንን በጋራ የምንመዝንበት ነው እዛ አልደረስንም ደረጃ በደረጃ እንሄድ ብዬ ነው ውይይቱ ቀጣይ ሆኖ በታሰቡ rhythm ስላልሄደ ነው እና ቅድም አንድ ወንድሜ ሁሴን ያነሳውንም ሀሳብ ነገር በማስገባት ምናልባት እሱ ያለውንም ነገር consider ማድረግ ያስፈልጋል ይህንን የጀመርነውን ርዕስ በሚገባ digest አድርገን አብዛኛዎቹ ተወያዮቻችን ይህንን idea grasp ካደረጉት በኋላ ሌሎቹን በማይሰለችው መልክ ማለት ነው። መጪው ሳምንት የመጀመሪያዎቹን አስር አስራ ደቂቃዎች ይህንን መለስ አድርገን እንዳሰን ወደፊት ደግሞ ወደ አዲሱ ቻፕተር የምንሄድበት መንገድ ከሆነ የእሱንም ለማስታረቅ እንችላለን። አስር ደቂቃ አምስት ደቂቃ እንደዚህ ብረሽ ማድረግ ይቻላል ያለፈው ርዕስ እና ቀጣይነቱን ለማሳየት በዛ መንገድ እንጓዛለን እና ያንን ስሜቱን መቅረፍ ይቻላል። አብዲ ያነሳውን እንግዲህ በዛኛው ክፍል ስለምንመለስበት ብናቆየ ውስ የሚል አስተያየት ነው አለኝ። ምክንያቱም ጥሩ ድቤት የሚያመጣ ነው በዛ ወቅት የምነሳ በጣም ጠንካራ ነጥብ ነው ያንንም ተቃርኖ አርጊው ማድረግ የሚፈልግ ሰው ካለም ይህ ወልከም እንግዲህ እያንዳንዳችን የራሳችን ሀሳብ ይዘን ስለምንጓዝ በዛን ጊዜ provocative ሀሳብን ማቅረብ ነው እና ይህንን ጥያቄ ላልመልሶ ወዳለው ምክንያቱም ያቺን briefing ካደረኩ በኋላ ከሶስቱ theory ዎች ውስጥ endorse የሚደረገው አንዱ አሁን አብዲ ያነሳው ነው። ያንን ደግሞ contradict የሚያደርጉ አሉ። maximalist የሚባሉ በጭራሽ የዲሞክራቲክ ስርዓት ከአንድ አምባገነን ስርዓት በማለት ምክንያት መዘግየት የለበትም ያስከፍለው ዋጋ አስከፍሎ በተፋጠነ መንገድ መምጣት አለበት የሚሉ አሉ። እነሱ ምን ያህል realist ናቸው? ትግሉ ምን ያህል ለዛ ዝግጁ ነው? የትኛው ነው በሀገራችን ተጨባጭ ሁኔታ የሚሰራው የሚለውን ደግሞ እናያለን። ሶስቱም theory ዎች የተለያየ approach ስላላቸው ማለት ነው እና በዛን ጊዜ address ብናደርገው የምንመስ ቅር ማይል ከሆነ ብዬ ነው። አብዲ ተስማምተዋል። ያለን ሶስት ደቂቃ ነው። ለዚህ ሶስት ደቂቃ ጥያቄ ወይም አስተያየት ያለው ሰው ካለ እሷን እናስተናግድና አሊያ ግን የዛሬውን ፕሮግራማችንን በዚሁ እናጠናቅቀዋለን። ታዳሚዎች እናመሰግናለን ስለመጣችሁ። እንግዲህ ሳምንት በተመሳሳይ ሰዓት ዘጠኝ ሰዓት በአውሮፓ አቆጣጠር እንገናኛለን። እንግዲህ አደራ ከወዲሁ የምንላችሁ ነገር ምንድን ነው በሰዓት መምጣት ከተቻለ ፕሮግራማችንን በሰዓትም እንጀምራለን ማለት ነው እንዲህ አይነት ቴክኒካል ችግሮች ሊያጋጥሙን ይችላሉ እንግዲህ በጋራ የምንቀርፍበትን መንገድ እንፈልጋለን ወይም የተሻለ medium አለ የሚባል ከሆነ ደግሞ ሌላ medium ም ልናይ እንችላለን እስካሁን ካሉት የተሻሉ medium ኦች ግን Zoom ነው ተብሎ ስለታሰበ ነው። thank you በጣም ስለመጣችሁ እጅግ በጣም እናመሰግናለን። ለሚቀጥለው ሳምንት በዚሁ ተከታይ ርዕስ ላይ ሁላችንም የሚኖረንን ጥያቄና አስተያየት ይዘን እንድንመጣ ከወዲሁ አደራ ላለሁ። እንግዲህ የሁሉም ሰው ፓርቲሲፔሽን እዚህ መድረክ ላይ ያስፈልጋል ብለን እናምናለን እና ሁላችሁም እንድትሳተፉ ከወዲሁ አዲስ ምዕራፍ ይጋብዛል። አዲስ ምዕራፍን ለማያውቁትም በማስተዋወቅ ሆነ ወደዚህ ወደ መድረኩ እንዲመጡ ወንድም እህቶችን በመጋበዝ በአጠቃላይ የሀገሬ ጉዳይ ያገባኛል የሚለውን የአዲስ ምዕራፍ ለፍትህና ለእኩልነት መፈክር ወይም ደግሞ ምንድን ነው የሚባለው መርህ ቃል እንድናስተላልፍ ከወዲሁ እወዳለው thank you በጣም እናመሰግናለን ሰላም ደሩ ሰላም መልካም ሳምንት ይሁንላችሁ